قل إن بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إلى أن قال إلى خير سلا عصمة الأنبياء ስለ ነቢዮች ወይም ስለ ነቢያት ጥብቅነት ነው እያወራን ያለ ነው። ነቢያቶች ማለት ነው ጥብቅ ናቸው። ሚነ ሰጋኢር ወልከባኢር ወይስ እንዴት ነው የሚለውን እያየን ያለው የሼኹል ኢስላም ኢብኑ ተይሚያ ንግግሮች ናቸው እየቀረቡ ያሉት። ሼኹል እስላም ኢብን እንግዲህ የተለያዩ አንበያዎች የሆነ ወንጀል ላይ ሊወድቁ ይችላሉ። قبل البعثة قلت ነው ወባዕድ البعثة ሊሆን ይችላል። ግልጽ ነው። ያ የወደቁት ነገር አይደለም ሸሪዓ የሚሆነው ግልጽ ነው። እነሱ የተከለከሉበትና እንዲተገብሩት የታዘዘው ነገር ነው ሸሪያ ሊከሰት ይችላል አንዳንዴ እንደውም የሰው ልጅ ወንጀል ላይ ከወደቀ በኋላ መጀመሪያ ካለበት ሁኔታ የተሻለ ሊሆን ይችላል የሚልን ነገር እየጠቀሰልን ነበረ ኢላ አንቃለ እንዲህ እስከሚለው ንግግር ቀጥሏል ወፊ ልኪታቢ ወሱነት ሰሒሓ በቁርአንና በሐዲት ሰሂ በሆነ ሀዲት ማለት ወልኩቱብ ለቲ ኡንዚለት ቀብለ አልቁርአን ከቁርአን በፊት በወረዱትም ኪታቦች በተውራት በኢንጂል በዘቡር የሚሆን ሚማ ይዋፊቁ ሀበል ቀውል ይህንን ንግግር የሚገጥም አንድ የሚሆን አቋም ነው ያለው ማ የተዓዘሩ ማ የተዓዘር ኢሕሳኡሁ እሱም መቅጠሩ ዘርዝሮ ማስቀመጡ አስቸጋሪ ነዋል። በጣም ብዙ ከመሆኑ የተነሳ ለዚህ መረጃ የሚሆን ቆጥሮ ማስቀመጡ እንኳን ምን ይላል ያዳግታል ይላል። ወራዱነ ሊዛሊክ ለዚህ ነገር ረድ የሚሰጡ ሰዎች እነሱ አዎ ወንጀል ላይ ወድቀው ነበረ ይሰሩ ከነሱ ወንጀል ይገኛል ግልጽ ነው በሚለው ላይ መልስ የሚሰጡ ሰዎች ሊዳሊከ ተአወሉ ዛሊከ ይህን ነገር የመጣውን መረጃ ተአወሉ ተአወሉ ማለት አስማው ሲፋት ላይ ተምረናል ምን አሉ አዞሩ ቀየሩ ማለት ነው ذلك بمثل تأويلات الجهمية والقدرية والدهرية لنصوص الأسماء والصفات አዎ እነዛ ጀህምዮች ቀደርዮች ደህርዮች በአላህ ስብሓን ወተዓላ ስምና ባህሪ ላይ የመጣውን ማለት ነው መረጃዎች እንደሚቀይሩት እነዚህም ሰዎች መረጃውን ቀየዋ ዙሮ ቁጭ ይላሉ ማለት ነው። ወኑሱስ ልቀደር የቀደርንም መረጃዎች እንደሚያዞሩት እንደሚቀይሩት ማ ቀደርዮች ወኑሱስ ልመዓድ ከሞት በኋላ መቀስቀስ አለ ተብሎ የተባለውን አንዳንድ አካሎች ምን እንደሚሉት እንደሚያዞሩት እንደሚቀይሩት አይ ሞተ መቀስቀስ አይደለም ይላሉ። ግልጽ ነው። እቺ አለም ብቻ ነው ቀየር የምትለው ሌላ ነገር የለም የሚሉ እንዳሉት ማለት ነው። وهي እሷኮ ሚን ጂንሲ ታዊላት ልቀራሚጣ እንደነዛ እንደ ቀራሚጥዮች ማለት ነው እንደ ቀራሚጣ ቀራሚጠቲ አልባጢንያ ማዞር ነው ቀራሚጣ የሚባሉት የሺያ ቡድኖች ናቸው ቀራሚጣ ማለት ቀራሚጠቲ የሚባሉት የምን የሺያ ቡድኖች ናቸው ፍርቀቱ ሚን ጉላት ሺዓ ናቸው አልባጢንያ ምን አይነት አቂዳን ያላቸው ባጢንያ ናቸው እያንዳንዱ ነገር ዛሂርና ባጢን አለው ይላሉ። ግልጽ ነው። አሁን ቁርአንን አንተ በዛሂር መረዳት አትችልም፣ ውስጠ ሚስጥር አለው እያሉ የተለያዩ ነገሮችን ይላሉ። ግልጽ ነው። እያንዳንዱ ነገር ዛሂርና ምን አለው ባጢን አለው እያሉ የተለያየ ይሄ ያደረጉት ለምንድን ነው? ላካሄዳቸው ምን እንዲላቸው ነው? እንዲመቻቸው ነው ማለት ነው። አነሃ ባጢለቱን እነዚህ ሰዎች ምን አሉ? ነቢያቶች ማለት ነው እንዲህ አይነት አንዳንድ ጊዜ ሰጋኢር አንዳንድ ማለት ነው ወንጀሎች ሊመጣባቸው ሊከሰት ይችላል ከነሱ በሚለው ላይ ዋናሃ ሚን ባብ ተሕሪፍ ልከሊም አን የሚሰሩት ስራ እንዴት ነው ከተባለ አዎ ተሕሪፍ ልከሊም ንግግሮች ቃላቶችን ማዞር ነው አን መዋዲዕህ ከእውነተኛው ቦታው ወሃኡላ ነርሱኩ የቅሲዱ አሐዱሁም አንዳቸው ያልማሉ ተዕظም አልአንቢያ ይህንን የሚያደርጉት ማንን ከማለቅ አንጻር ነው? አንቢያዎች እንዲ አንቢያዎች ብለ ብለ ወንጀል ይሰራሉ ብለ ታስባለህ እንዴ? እንዴት ወንጀል ከነሱ ሊመጣ ይችላል ብለ ትላለ አደም ታዲያ አላህ አዞት ነው እንዴ ምን የበላው ያንን ፍሬ? ግልጽ ነው። የአላህ ትእዛዝ አልነበረም አይደል እንዴ? አላህ ያዘዘው እንዳትበላ ነበር አይደል? ስለዚህ እነዚህ አይነት ነገሮች ሊከሰቱ ይችላሉ ማለት ነው። አንቢያዎችን ከማላቅ አንጻር ነው እንዴ አስማ ሲፋትንም እኮ አላህን ከማላቅ አንጻር ነው አይደል? እንዴት አላህ እጅ አለው ትላለ ከሱ ጋር ታመሳስላለህ ይላል። ካልተረዳ ቁጭ ብለ በደንብ በስነ ስርዓት ምን ተረዳ፣ መማር ካለብህ። አለበለዚያ አላህ ያለውን ቁጭ ማድረግ ምን አይደለም ይሄ ዙልም አይደለም አይደል? አላህ ያለውን ማለት ነው አይደል እንዴ ያለብን ስለዚህ ነቢያቶችም ተከስቶባቸዋል እያለ የጠቀሰልን ማለት ነው። ቁርአን ነው አረ እንዴ? ዋው ላኛ በራሳችን እየፈጠርን ይህን ሰርቷል ይህን ሰርቷል እያለ አንዘረዝርም፣ ከተዘረዘረው ውጪ ማለት ዋው ላ የቅሲዱ አሐዱም ተዕዚመ ልአንቢያ ፈየቃ ፊ ተክዚቢህ አንዳንዴ እነሱን ማሽዋሸት ውስጥ ራሱ ይገባል ሳያስበው። ግልጽ እነሱ የሆነ ኸጣ እንደፈጸሙ የተናገሩበትን ውሸታሞች መች ሰራችሁ እናንተ ደግሞ እንደዚህ ነገር ትፈጽማላችሁ እንዴ ብሎ እንደማለት ነው እነሱም ማስዋሸት ወዩሪዱ ልኢማኑ ቢህም በእነሱም ማመንን ይሻል ፈየቃ ፊል ኩፍሪ ቢህም ግን ሳያስበው በእነሱ መካድ ውስጥ ምን ይላል ይወዘፋል ግዛለ በዛ ውስጥ ይወድቃል ማለት ነው የቃ ይወድቃል ፊል ኩፍሪ ቢህም በእነሱ መካድ ላይ ثم አለ ከዚያ እነ ልዕስመተ ልማዕሉማ የሚታወቀው እኮ ጥብቅነት ቢደሊል ሸርዒ ወልአቅሊ ወልእጅማዕ ሸሪዓ በሚያጸድቀውና ከአቅልም አንጻር ኡመተ ልኢስላም አንድ በሆኑ ወይም ዑለማው ልኢስላም አንድ በሆኑት አቋማቸው ወህየ ልዕስመቱ ፊ ተብሊግ የእነሱ ጥብቅነት በምን ላይ ነው? ዳዕዋን በማድረስ ዙሪያ ላይ ነው። አላህ በእነሱ ላይ ግድ ያደረገውን ሸሪያ በማድረስ ላይ ጥብቅ ናቸው። በዛ ላይ የሚሳሳቱ ማለት ነው ህንክችም የሚሉም አይደሉም። ግልጽ ነው። ዘንበልም አይሉም ማለት ነው። ለም የንተፊዑ ቢሃ لم ينتفعوا بها إذ كانوا لا يقرون بموجب ما بلغته الأنبياء وإنما يقرون بلفظ حرفوا معناه እነዚህ ሰዎች እንግዲህ እነዚህ ሰዎች ነቢያቶች ምንም አይነት እንትን ምንም አይነት ስተት ከነሱ አይገኝም ብለው ያሉት ማለት ነው ከነጭራሹ እኮ ከሰውነት ባህሪ ማውጣት ነው አይደል እንዴ? አንቢያዎች ሰው ናቸው አይደሉም? ናቸው አይደል እንዴ? አምላክ አይደሉም። ስለዚህ ሰው እስከሆኑ ድረስ ሰው ይሳሳታል አይደል እንዴ? አይደል ሁሉም የሰው ዘር ከተባለ በእነሱ አባባል ከሆነ ለሚንተፊው ቢሃ በእሷ እኮ እየተጠቀሙ አይደለም እነሱ ባሉት ንግግር ቢያ ኢዝ ላ ምክንያቱም እነሱ እየሆኑ አይደለም ኢዝ ካኑ ላ ዩቂሩነ بموجب ما بلغته الأنبياء አንቢያዎች ባደረሱት ነገር በሚያስፈርደው ምን እያሉ አይደለም እያረጋገጧል። ኢስካኑ ላ ዩቂሩን ምን አይሉ እያረጋገጡ አይደለም። بموجب ما بلغته الأنبياء አንቢያዎች ባደረሱት በሚያስፈርደው እያመኑ አይደለም። ወይነማ ዩቂሩነ ቢለፍዚም እነሱ እያመኑ ያሉት በምንድነው በቃላት ነው። ሐረፉ መዕናሁ ምኑን ቃላቱን ምን ባሉት ባዞሩት አውካኑ ካኑ ፊሂ ወይም ደግሞ በሆኑበት ከልኡምይን አለዚነ ላ ያዕለሙን አልኪታበ ወይ የሆኑ ነው ያሉት እነዚህ ሰዎች እናውቃለን ብለው ሲያበቁ ከልኡምይን እንደማያነቡ እንደማይጽፉ ምንም እንደማያቅ መሐይማን ህዝብ እየሆኑ ነው ያሉት አለዚነ ላ ያዕለሙን አልኪታበ ኪታብን እንደማያውቁት ኢላ አማንየ ኢላ ኪዝብ አማኒ ማለት ኪዝ። ሁለተኛውስ ተፍሲር ምንድነው? ኢላ ኢላ አማንይ ሲባል ምኞት ማለት ነው። ግልጽ ኢላ አማንይ ማለት ምን ማለት ነው? ምኞትን እንጂ ማለት ነው። ስለዚህ እነዚህ ሰዎች አማንይ ያለኛ ተፍሲር ምንድነው አልኳችሁ? ኪድ ማስዋሸትን እንጂ ምንም አያውቁም። ምክንያቱም እስቲ ኡሚ የሆነ ምንም እውቀት የሌላቸው እንግዲህ ምንም ስለማያውቁ የሆነ ነገር ውስጥ ማለት ነው ምን ማለታቸው መውደቃቸው አይቀርም አይደል የእነዚህ ሰዎች ስተት እንደዛ እየሆነ ነው ያለዋል ኢላ አማንይ በቃ ኪዝብ እንጂ ማስዋሸት የማያቅ ሰው ሊያስዋሽ ይችላል አይደል ይሄ እውነት አይደለም ብሎ ማለት ነው ወይም ደግሞ እየሆነ ያለው የእነዚህ ሰዎች አማንይ ሌላኛው ደግሞ ምንድነው ምኞት በቃ ዝም ብሎ እንደነሱ ማለት ነው ከእውቀት የራቀ ሆኖ ማለት ነው። ወልእስመት ያለ ጥብቅነት ሲባል አለቲ ካኑ ኢደዑሃ እነሱ ኢደዑሃ የሞገቷት ማለት ኢደዑሃ ማለት ማለት እነሱ የሞገቱት እናውቀዋለን፣ እነሱ ጥብቅ ናቸው ብሎ ያሉት የሞገቱት ለው ካነት ሳቢተተን እውነት የጸናች የተረጋገጠች ቢሆን ኖሮ ለም የንተፊዑ ቢሃ በእሷ ምን አላሉ አልተጠቀሙበትም። ወላ ሀጀተ ቢህም ኢለይሃ ዒንደሁም ግልጸዋን ለው ታቢተት የጸናች እንኳን ብትሆን ማለት ነው ጥብቅነት የምትባለው ለም የንተፊው ቢያ በእሷ ምን አላለም አልተጠቀሙም ቢጸና እንደው ራሱ ማለት ነው ግልጸዋለ ጆሮ ዳባ ልበስ ብለው ነው የሄዱት ነው ወይም ደግሞ ያውቆ ይተኛል ቢቀሰቅሱት አይነቃም እንደሚባል የለም እንደዛ አይነት ነገር ነው የተረጋገጠም ቢሆን ማለት ነው ወላ አጀተ ቢህም ኢለይሃ ዒንደሁ እነሱ ዘንድ ምንም ሀጃ የላቸው ግልጽ ነው ዝም ብሎ ብቻ የደረቅ ምንድን ነው ክርክር ነው የፈለጉት ነው ፈኢና ሙተዓሊቀቱን ቢገይሪህ فإنها እነሆ እኮ እሷ ሙተዓሊቀቱን ቢገይሪህ በሌላ የተንጠለጠለ ነው ብሎ ተእዊሉን ያዞሩታል ግልጽ ነው አለ لا بما أمروا بالإيمان به። እንዲያምኑ በታዘዙት አይደለም እያረጋገጡ የሚሄዱት የሚጠቀሙት ፈየተከለመ አሐዱሁም አንዳንዱ ይናገራል ትሰማዋለህ ፈየተከለመ አሐዱሁም ፊያ አለል አንቢያ በአንቢያዎች ላይ ቢገይሪ ሱልጣን ሚን ከአላህ ባልሆነ እውቀት ሲናገር ታቋል ሱልጣን ማለት ማስረጃ ቢገይሪ ሁጃ ማለት ነው ሱልጣን ማለት ቢገይሪ ሁጃ ይናገራል ሚን አላህ ከአላህ ሆነ መረጃ ውጭ ሆኑ ስለ አንቢያዎች ግን ሲናገር ትሰማዋለህ ወየደዑ ማ የጂቡ ዐለይህ ግን ምን ይላል? ወየደዕ ምን ሲል ታየዋለህ? ሲተው ምን ሲል ሲተው ታየዋለህ። ማ የጂቡ ዐለይህ ሚን ተስዲቅ ልአንቢያ ወጣዕቲህም አንቢያዎችን እውነት ብሎ መቀበልና እነሱም መታዘዝ ባለበት ቦታ ላይ ግን ችላ ብሎ ሲተው ታያለህ። ወለዚ ተሕሱሉ ቢህ ሰዓደቱ እውነት እኮ ሀቅ እውነት ነቢያቶችን ተከታይ ቢሆን ኖሮ ይሄ ሰውዬ ወለዚ ተሕሱሉ ቢህ ሰዓዳ ያቺ ነቢያቶችን እውነት ማለትና መታዘዝ ላይ እውነተኛ ምን የሚገኝበት ሰዓዳ ሰዓዳ ማለት ደስታ፣ እድለኝነት። አዎ እሱ ላይ ይሯሯጥ ነበረ። ወቢድድህ በተቃራኒው ደግሞ ተሕሱሉ ሸቃዋ በተቃራኒው ሲል ምንድን ነው? ነቢያቶችን በማመፅና በማመፅና ምን በማስዋሸት ምን ይላል? ሸቃዋ ይገኛል። ሸቃዋም ማለት ነው አመፀኝነትና እድለቢስነት ማለት ነው ቃለ ተዓላ አላህ ስብሓን ወተዓላ ብሎ ይላል ፈኢነማ ዐለይህ ማ ሑሚለ ወዐለይኩም ማ ሑሚልቱም ይላል ፈኢነማ ዐለይህ እኮ በእነሱ ላይ ያለባቸው በነቢያቶች ላይ ማ ሑሚለ ምን የተባለባቸው ነው የተሸከሙት የተጫነባቸው ኃላፊነት ነው አለ ግልጽ ማለት በቃ እነሱ ያለባቸው ነቢያቶች በእነሱ ላይ የተጫነው የተሸከሙት ነገር ነው። አላህ ያሸከማቸው መልእክት ነው። ወአለይኩም በእናንተ ላይም ማ ሑሚልቱም ምን ያላችሁት ነው? ምን ያላችሁት ነው? ማ የተሸከማችሁት ነው። በእኛ በፍጡራን ላይ ደግሞ በኸልቁ ላይ ማለት ነው። ነቢያቶችም ምን ማለት ነው? መከተል እውነት ማለት ነው አይደል? ለአንቢያዎችም የተጫነባቸው ወይም የተሸከሙት ምን አላቸው? ኃላፊነት አላቸው። በማን ላይ ደግሞ በተከታዮቻቸው ላይ ደግሞ የተቀመጠ የተሸከሙት ምን አለ አላፊነት አለ እሱም መከተል ነው እነሱ ማድራስ ማድረስ እኛ ደግሞ መከተል እውነት ማለት ተግባባን ግን እነዚህ ሰዎች እየሆኑ አይደለም ስታየው ነቢያቶች ጥብቅ ናቸው እንደዚህ አይነት ነገር እማ ከእነሱ አይከሰትም ምናምን ይላል ግን እውነት ለአንቢያዎች የተቆረቆረ መስሎ ታየዋለ ግልጽ ነው ዞር ስትል ግን ጥብቅ ናቸው፣ ምንም አይፈጽሙም ያሉት እንኳን ነቢያቶችን ምን ሲል አታየው፣ በእውነት ሲከተል አታየውም። ዝም ብሎ ብቻ ነው ማለት ነው። ግልጽ ነው። በአፍ ላይ ያለ ሁኔታ ነው። والله تعالى لم يذكر في القرآن شيئا من ذلك النبي من الأنبياء إلا مقر إلا مقر مقرونا بالتوبة والاستغفار ነቢያቶች እንግዲህ በተመለከተ አላህ ስተት ቢፈጽሙ አላህ ከዛ ስተት ተውበት እንዳደረጉና እስትግፋር አላህ ምህረት እንደጠየቁ ተናግሯል። ታዲያ እስትግፋርና ተውባ ያደረጉት ዝም ብለው ነው እንዴ? መልካም ሰርተው ነው እንዴ? ላ እስቲ እኔ ወላሁ ተዓላ አላህ ስብሓነሁ ወተዓላ ለም የዝኩር አልጠቀሰም ፊል ሸይአን በቁርአን ውስጥ አንዳችም ነገር ሚን ዛሊከ አነቢይ ሚነል አንቢያ ከአንቢያዎች ከአንዳቸውም ኢላ መቅሩነን ቢተውበቲ ከተውበት ጋር ምን በማለት እንጂ በማቆራኘት ወልስትግፋር ወደ እሱ ምህረትን በመጠየቅ እንጂ ከቀውሊ አደም እንደ አደም ንግግር ይመስል ወዘውጀቲህ ስለ እሱም ማለት ነው ባልተቤት ሚስት በሆነችዋ ሲተርክ አለይሂማ አለይሂማ አሰላም የአላህ ሰላም በሁለቱም ላይ ይሁንና ምን አሉ ያንን አላህ ያልፈቀደውን ማለት ነው ምን የበሉ ጊዜ አዎ ፍሬ የበሉ ጊዜ ምን አሉ قال ربنا ظلمنا أنفسنا وإن لم تغفر لنا وإن لم تغفر لنا وترحمنا لنكونن من الخاسرين قال بلوالو ربنا قتتشني ظلمنا أنفسنا ነፍሳችንን በድለናል ወኢን ለም ተግፊር ለና አንተ ምን ባትለን ባትምረን ወተርሐምና ባታዝንንልን ለነኩነነ ሚን አልኻሲሪን ከምኖች እንሆናለን ከከሳሪዎች ስለዚህ ከወንጀላቸው ምን ብለዋል ማለት ነው ተመልሷል ስለዚህ ሰው ልጅ ከወንጀሉ ከተመለሰ ተወቃሽ ነው እንዴ አይደለም በቃ ጥብቅነቱን እንደውም እና ይጎላል ማለት አላህ ጠብቆታል ማለት ነው አይደል እንዴ እሱ በመመለሱ ማለት ነው ይከሰታል ይጠብቃቸዋል በዛው እንዳይቀጥሉ ነው ወቀውሉሁ ወቀውሊ ኑህ አለይሂ ሰላም ኑህ ደግሞ ያለውን ንግግር በተመለከተ አላህ ብሎ ይላል قال ربي إني أعوذ بك أن أسألك ما ليس لي به علم وإلا تغفر لي وترحمني أكن من الخاسرين ጌታዬ ብሏል ቃለ ረቢ ኢኒ አዑዙ ቢከ እኔ በአንተ እጠበቃለሁ አን አስአለከ ማ ለይሰ ሊ ቢህ ዕልም እውቀት በሌለኝ ነገር አንተ ምን ከማል ከመጠየቅ ምን ብሎን ነበረ ምንድን ነው የፈጸመው ልትሉ ነው አይደለ ምንድን ነው የፈጸመው የኔ ነው ከኔ ቤተሰብ ነው ማ ልጄ ምን በልልኝ አድንልኝ አለው ግልጽ ነው አለ ከዛ ግን ሐቂቃው ተበየነለት ምን አለው አላህ Subhanahu ኢነሁ ለይሰ ሚን አህሊክ ኢነሁ አመሉን ገይሩ ሳልሕ እሱ እኮ ከአንተ ቤተሰብ አይደለም እሱ ጥሩ ያልሆነ ስራ የሚሰራ ነው ግልጽ ከዛ በኋላ ጌታውን በቃ መልሶ ምን አለ ጠየቀ ማለት ነው ግልጽ ናም ወይላ ተግፊር ሊ ለእኔ ባትምረኝ እኮ ወተርሐምኒ ባታዝንልኝ አኩም ሚን አልኻሲሪን ከምኖች ሆናለሁ ከከሳሪዎች ማረኝ በማለት ምን አለ ተመለሰ ወንጀል ተብሎ እንግዲህ የሚባለውን ነገር ስተመልከቱት ግልጽ ነው አለ የተከሰተባቸውን ስታዩት ማለት ነው ግልጽ ነው ከሱ እንኳን ወደ አላህ ይመለሳሉ وقول الخليل عليه السلام أو يا الله سبحانه وتعالى ተፈቃሪ የሆነውን ማለት ነው ኢብራሂምን በተመለከተ ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ربنا اغفر لي ጌታዬ ለኔ ማረኝ ወሊዋሊደየ ለማ ለወላጆችም ወልልሙእሚኒነ ለአማኞችም የውመ የቁሙ ልሒሳብ የሰው ልጆች ለምን የሚቆሙበት ለሒሳብ በሚቆሙበት ቀን ማረኝ በማለት ጠየቀው ወቀውሊህ ወለዚ አጥመዑ አን የግፊረ ሊ ኸጢአቲ ጌታዬ ማለት ያ ነው ምን ምለው እምከጅለው አን የግፊረ ሊ ምን ይለኝ ዘንድ ይምረኝ ዘንድ ኸጢአቲ ወንጀሌን የውመዲን የትንሣኤ ቀን ያ የምንዳ ቀን ማለት ነው ይምሬን ዘንድ ምን ምለው እምለምነው ነው በማለት ተናገረ። ወቀውሊ ሙሳ የሙሳ ደግሞ ንግግርን በተመለከተ አንተ ወልዩና አንተ ወልዩና ፈግፍር ለና ወርሐምና አው አንተ እኮ ወዳጃችን ወልዩና ማለት ናሲሩና አዎ የኛ ረጂ እ አዎ የኛ ወዳጅ አንተ ነህ ፈግፊር ለና ለኛ ማረን ወርሐምና ዘንልን ወአንተ ኸይሩ ልጋፊሪን አንተ እኮ ከማሪዎች ሁላ መልካም መሃሪነ ነህ ወቅቱ ብለና ለኛ ጻፍልን የሀዚህ ዱንያ በዚች በቅርቢቱ አለም ሐሰነተን ምንን መልካምን ጻፍልን ወፊል አኽራ በመጪውም ዓለም መልካምን ጻፍልን إنا هدنا إليك። እኛ እኮ ወደ አንተ ምን ተብለናል ተመልሰናል ግልጸዋለህ ወደ አንተ ተመልሰናል በማለት ተናግሯል وقوله እንዲህ ማለቱንም አላህ سبحانه وتعالى ጠቀሰ قال ربي إني ظلمت نفسي فاغفر لي ጌታዬ ብሎ አለ إني ظلمت نفسي እኔ ነፍሴን በድያለሁ አለ ሙሳ ፈግፊር ሊ ለእኔ ማረኝ በማለት አላህን ተማጸነው ወቀውሊህ አላህ ስብሓን ወተዓላ ንግግር አለ فلما أفاق قال سبحانك تبت إليك وأنا أول المؤمنين من على فلما أفاق ما موسى من قال ينقى جزينا فلما أفاق مالك ራሱን ያወቀ ጊዜ የነቃ ጊዜና ከምንድን ነው ራሱን ስቶ ወድቋል ነበር መቼ ጌታዬ ወይ እስቲ አሪኒ አንተ ራስህን ምን በለኝ አሳየኝ ግልጽ ነው በማለት አላህን ጠየቀው ማለት ነው ተማጸነው ከዛ አላህ Subhanahu Wa ኢነከ ለን ተራኒ አረ አታየኝም ብሎ አለው አላህ Subhanahu Wa ወላኪን انظر الى الجبل ወደምን ተመልከት ወደ ተራራው ተመልከት ግልጽ ነው አለ አሉ ልክ ማለት ነው አላህ ለተራራው ሲገለጽ ማለት ነው ተንኮታኮተ ምኑ ተራራው ማለት ነው በዚህ ጊዜ ማለት ነው ሲናጋ ሲያይ ወደ አላህ Subhanahu Ta'ala ደነገጠ ግልጽ ጌታዬ ማለት ነው ምህረትን ጠይቅሃለሁ በማለት فلما أفاق قال سبحانك تبت ኢለይክ ዋና አወሉል ሙእሚኒን ከአማኞች እኮ የመጀመሪያው ነኝ አለ በቃ ተገለጸልኝ እውነታው በማለት ወደ አላህ ስብሓን ወተዓላ ተመለሰ ማ ማ ሙሳ ማለት وقوله تعالى عن داود الله سبحانه وتعالى سل داود دقمو سيناقر فاستغفر ربه وخر راكعا وأناب فغفرنا له ذلك وإن له عندنا لزلفى وحسن مآب فاستغفر ربه جيتاو من على ምህረትን ጠየቀው። ما داود وخر አዎ ተደፋ ራኪዓን ለጌታው ያጎነበሰ ሆኖ ወአናብ ወደ እሱም ተመለሰ ይላል አላህ ፈገፈርና ለሁ ዛሊክ አዎ ለሱም እሱን ማርንለት አዎ ማርንለት ወኢነ ለሁ ኖኮ ወኢነ ለሁ ኖኮ ለሱ ለዳውድ ዒንደና እኛ ዘንድ ለዙልፋ ዙልፋ አለው ዙልፋ ማለት ማለት ነው መቅረብ አለው ግልጽ ነው መቅረብ እኛ ዘንድ ቅርብ የሆነ ነው መቅረብ አለው ወሑስነ መአብ መልካም የሆነ መመለስም አለው። እኛ ዘንድ ያለው መመለሻ በጣም ቆንጆ የሆነ ነው ይላል። አሁን እኛ ጋር ማለት ነው በጣም ይቀርባል በማለት አላህ ስብሓነሁ ወተዓላ ቅርብ የሆነ ባሪያ መሆኑንም አጎላው ማለት ነው። ወቀውሊህ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል አን ሱለይማን ስለማ ሲናገር ስለ ሱለይማን አላህ ሲናገር ምን ይላል አለይህ ሰላም የአላህ ሰላም በሱ ላይ ይሁንና قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب قال رب اغفر لي بلو على جيت هاي ماري وهب لي ملكا ላ የንበጊ ሊአሐድ ሚን ባዕዲ ከኔ በኋላ ላለ የማይገባ የሆነ ንግስና በቃ ለእኔ ብቻ በቃ ጠየቀ አላህ ለምኗል አላህ ይከለክሏል ለእኔ ብቻ የሚሆን ለሌላ ማንም ማንም ማድረግ የማይችለው ለዳውድ ለሱለይማን የሰጠውን ማንም አላህ አልሰጠ ምስተዋለ ጂኒዎችን እንድፈልግ ያዝ ነበር አለን እንደፈለገ መሞቱን እንኳን ያወቁት ማለት ነው ምኑ መደገፊያው ከዘራው ምን ስትል ነው ስትወድቅ ነው መሞቱን ቀና ብሎ እንኳን አያዩትም ነበር ግልጽ ነው ምስጥ በልቶት ሲወድቅ ነው ለካ ሞቷል ማለት ነው አሉ ቀና ብሎ አያዩትም ነበር ስሩ ብሏቸው ቤተል መቅደስ ግልጽ ያዛቸው ነበር ማያሰራቸው ስራ የለም ለሱ አግርቶለታል ንፋስን ጂንን እንደፈለገ ማለት ነው እንደፈለገ ነው የሚያንቀሳቀሰው በሰው የሆነ ቦታ መሄድ ከፈለገ ይሄዳል። መሄድ ስለፈለገ አላህ አግርቶለታል በነፋስ ግልጽው እንደ ምንጣፍ ባለች። በዚህ ብቻ የበቃ አይደለም። በጣም አስገራሚ ነገሮች አሉ አላህ የሰጠው። ነብዩ እንኳን አንድ ጊዜ ማንን ይዘው አንድ ጂንን ይዘው ወንድሜ ማለት ነው ማ ሱለይማን አላህ የጠየቀውን ጥያቄ ስላለ ነው እንጂ አሳያችሁ ነበረ። ለእኔ ብቻ የሚገባ ብሎ ስላለ እንጂ አሳያችሁ ነበር ጂኒውን ጎትቼ የመዲና ልጆች እንዲጫወቱበት ጎትቼ አሳያችሁ ነበር ብለዋል። ግልጽ ነው። ግን ወንድሜ ጠይቋል አለ። አዎ፣ እሱም እንግዲህ ምህረት አድርጓል። ምህረትን ጠይቋል። ማንን? አላህን ስብሓነሁ ወተዓላ። ዋማ ዩሱፍ። እስቲ እንሂድ ደግሞ ወደ ዩሱፍ ታሪክ ልንሄድ ነው ደግሞ ዋማ ዩሱፍ አ ስንት የዓለምን ስንት ነው የያዘው? ቁንጅና ምን ምን ነው የያዘው? ኒስ ማለት የዓለም ግማሽ ቁንጅና ያለው እንግዲህ እሱ ጋር ነው። ግልጽ ነው አለ። አሁን እያንዳንዷ ቆንጆ ነኝ እያለች ነው አይደለ? ታስቸግር። የዓለም ቁንጅናን የያዘው እሱ ነው። አላህ ስብሓንሁ ወተዓላ ከወፈቀን እንግዲህ በዩሱፍ ቁንጅና ጀነት ውስጥ የምንገባው አላህ ይወፍቀን። ሱብሓነላህ እንዴት የሚያረካ ነገር ነው። እንዴት የሚያረካ ነው። አዎ እዚህ ዱንያ ላይ ሰብር አድርጎ ለሄደ ሰው ማላ አይኑ ራአት ወላ ኡዙኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር በዚህ ዱንያ ላይ ባሉ ሴቶች ሲፈተን ሲያይ ሁሉንም ነገር የአኼራውን ያስታውስ ለሁም አድዋጁን ሙጣሃረቱን ወሁም ፊያ ኻሊዱን ንጹህ የሆኑ ማለት ነው እነዛ ሑሩል ዐይን የውስጣቸው ስብ ከቁንጅናቸው የተነሳ የሚያበራ አሃ እኛስ ምን ልንሆን ነው እንዳሉ ሴቶች ሴቶቹ ደግሞ የእነዚህ ሑረል አይኖች ሁላ አለቃ የሚሆኑበት አጋጣሚ አላህ ከወፈቃቸው እዛ ማለት ነው የቁንጅና ማአት ነው ማለት ነው አላህ የሚሰጥሽ እንዲህ ማለት ነው ለቁንጅናሽ ተጨንቀሽ ማለት ነው የተለያየ ሜካፕ የምትቀቢበት ሁኔታ የለም እዛ የተለያዩ ኮተት ምናምን ነገር አያስፈልግም አላህ ራሱ ውብ ያደርግሻል ማለት ነው የእነሱ አለቃ የመሆን chance ደረጃ ነው ይሰጥ ሱብሃንአላህ ያ ውላ ፈድልን ያለው እንዴት ትልቅ ፈድል ነው ግን በዛ ምክንያት ሰው ልጅ በ معصية ያጣል ማለት ነው ሰው ልጅ በዚህ ዱንያ ላይ ሲንቀሳቀስ በኢባዳ ላይ ጀነት ላይ ተዘጋጀችለት حور العين ምን ታደርጋለች ትናፍቃለች እሱም ማግኘትን ማለት ነው ግልጽ ነው በዱንያ ላይ ያለችው ሚስት እንኳን ብትበድለው ምን ትላለች? ትረግማታለች። አኽዛኪላህ አላህ ያዋርድሽና አንቺን ትቶ እኮ የሚመጣበት ጊዜ ቅርብ ነው ትላለች። በዱንያ ላይ ባሉ ሚስቶች ማለት ነው ሚስት ሰብር ማድረግ ራሱ ትልቅ ነገር ነው። ምክንያቱም ሙሉን ነገር አታሟላ። ግልጽ የሆነ ነገር ይጎላታል። ለምን? የዱንያ ነገር ስለሆነ ማለት ሙሉነት በጣም ምርጥ ነገር ያለው የት ነው? አኺራ ነው። አላህ ይወፍቀን ጀነት መግባት። ዋማ ዩሱፍ ዩሱፍማ አስዲቅ እውነተኛው የሆነው ፈለም የዝኩር ላሁ አንሁ ዘንበን ሰዎች እንደሚሉት አይደለም ስለሱ ወንጀል ምንም አላህ አልጠቀሰም የሰራ ወንጀል የለም መፈተኑን ብቻ ነው የተናገረው فلهذا لم يذكر الله عنه ما يناسب الذنب من الاستغفار ምህረትን ከመጠየቁ ጋር ዩናሲብ ከሱ ጋር የሚሄድ ጽዋለ የሚስተካከልን ነገር አላህ ምንም አልጠቀሰም በልቃለ እንደውም ብሏል አሁን ይሄ ትልቅ እውቀት ነው ይነግራል ምን ይላል አላህ ከሊከ ሊነስሪፈ አንሁ ሱአ ወልፈሕሻ ኢነሁ ሚን ዒባዲና ልሙክለሲን ምን አለ አላህ ስለ ዩሱፍ ሲናገር ከሊከ እንደዚሁ ሊነስሪፈ አንሁ ሱአ ከእሱ መጥፎን ነገር ልናስወግድ ዘንድ አዎ ይህንን ሁላ አደረገን ሱአ ወልፈሕሻ እንዲሁም ጸያፍ ነገርን ጸያፍ ነገር የሚለው እዚህ ጋር ዜና ነው። ግልጽ ነው። በዝሙት መፈለጉን ኢነሁነ እኮ እንደዛ ተፈትኖ ግን ሚን ዒባዲና አልሙኽለሲን ስራቸውን ለአላህ ብሎ ከሚያጠሩት ምን ነበረ ባሪያዎች ነበር። አላህ እንዴ ያድርገን። በቃ ስንፈተን ምንም ስንል ዱንያን ሐቂቃዋን ተረተን ቀጥ የምንለው ስሜትን መርገጥ ከባድ ነው። ከባድ ነው። ግልጽ ነው። ግን አኼራን በደንብ ለሚረዳ ለሚያስታውስ ሰው ግን ሁሉም ነገር ምንድነው ቀላል ነው ለሚያስተነትን አዎ ውቁፍ በይነ የደይላህ አላ ፊት ቀርቦ ሙሐሰባ አለ የሚል ሰው ነገሮቹን ላይ ቀሎለታል አኺራን ያስታውሳል ፈአኽበረ አላህ ተናገረ አነሁ ሰረፈ አንሁ ሱአ አላህ ከሱ ምንን እንዳስወገድለት መጥፎን ነገር ወልፈሕሻ ጸያፍ ነገርን ዝሙትን ወሃዳ ይህ እኮ የዱሉ አላ አነሁ ለም የስዱር ሚንሁ ሱአ ወልፈሕሻ ይህ የሚያሳየው ከእሱ መጥፎ ነገር የሚሆን ጸያፍ ነገር አልተከሰተም አልመነጨም ለም የስዱር ማለት ማለት አልመነጨም አልተገኘም ከማ ከማ ከዩሱፍ ዋማ ቀውሉሁ ተዓላ አሁን ሊነግራችሁ ነው አንዳንድ ሙፈሲሮች የሚፈስሩትን ዋማ ቀውሉሁ ተዓላ የአላህማ ንግግር ولقد همت به وهم بها لولا أن رأى برهان ربه ولقد همت به እሷም ማሰበች ይላል በጣም ውብ የሆነች ሴት ነበረች በጣም ውብ ቆንጆ በዛ ላይ የተከበረ ዘር ነች ግልጽ ነው በዛ ላይ ባሪያ አይደለችም ሰይድ ነች ግልጽ ነው አለ በጣም የተከበረች ነች ነዓም በዝሙት ፈለገችው ተመልከት ተራ ሴት አይደለችም በዛሬ ማንም የለም በሩን ዘጋች አስቡ ሁሉንም በር ብትዘጋ ግን የማን በር አልተዘጋም የአላህ ስብሓንሁ ወተዓላ ግልጽ ነው አለ በሐራም ፈለገችው ወለቀድ ሀመት ቢሂ በሱም አሰበች መጥፎ ልትሰራ አልፈጽም ተፈተነችበት በቃ ወላሂ ቆንጆ መሆን ከባድ ነው ፈተና እኮ አንድ ሰው ቁንጅና አላህ ከሰጠው ማለት ነው ቁም ብሎ ማስተንተን መቻል አለበት ለሰዎች ራሱ ፈተና እንዳይሆንና ፈተና ውስጥ እንዳወድቅ አንዳንዴ ሰዎች በፍላጎታቸውም ሳያስቡትም በዛ ሰው ሊፈተኑ ይችላሉ ላዚም አየርሐም ለሁም ለእነሱ ሊያዝንላቸው ይገባል። ግልጽ ነው። በቃ ይፈተናሉ። ግልጽ ነው። ይሄ ምንድነው sight love የሚባል ግልጽ ነው። የአይን ፍቅር ግልጽ ነው። ሼጣን ደግሞ ይሄን ነገር ምን ይለዋል? ያራግቧል። በርቺ አው ልክ ነሽ፣ በጣም ልትወጅ ይገባሻል። እንዲህ እዩ ቁመናውን እንድትፈክር ያደርጋል። አነጋገሩን እንድትፈክር ያደርጋል። ግልጽ ነው። እንደዛ እያለ ኧረ እዩ ፈገግታውን ይላል። በጣም እንድታስበው ሴቷንም እንደዛ አያት ግን ምን አይነት እንደሆነ በቃ ይፈክራል እንደዛ በቃ ያስተነትናል ግልጽ ነው ምን አያት ይላኮል ይችላል በቃ ግልጽ ነው እያለ ማለት ነው ሁል ጊዜ በአቅላችን ላይ ያመጣል ማለት ነው ከዛ በኋላ እያለ ከዛ ይሄዳል ይሄዳል በጣም ትልቅ መቅሰፍት ነው አላህ ከዚህ በላይ ይጠብቀን አም ፍቅር የሚባለው ነገር እየተባለ የሚወራው ነገር እንደ ቀላል የሚታይ አይደለም ስንቱ ያነባል ስንቱ ያለቅሳል ስንቱ ይፋቀቃል ግልጽ ነው ግን ወዘየነ ለሁም ሸይጣኑ አዕማለሁም ነው ግልጽ ሸይጣን የሚዘይነው ይከሰታል ከዛ በኋላ ያስቦና ያጦዘዋል ማለት ግልጽ ነው ከዛ በኋላ ሰውየው ወድቆ አወዳደቅ ይወድቃል ወለ እንደው ፍጡር መሆኗንም አንዳንዱ ይረሳል ያለ እሷ መኖር አልችልም ያለ እሱ መኖር አልችልም ገና እኮ እንደው እንደው አላገባት አላገባችሁ መኖር አልችልም ምን ተፈጠረና ምን ሆነና ግልጽ ነው በቃ አኺራውላ ተረስቶ ማለት ነው አጃኢብ ነው ወላሂ ጥንቃቄ ካለማድረግ የሚወደቁ ነገሮች ከባድ ናቸው ወለቀድ ሀመት ቢህ ወሀመ ቢሃ እሱም አሰበ ይላል እሷ አሰበች ይላል አይደል በሱ ተፈትና ማለት ነው በቃ ያሰበችውን አሰበች ያሰበችው ፋሻ ነው አይደል ወሀመ ቢሃ እሱም በእሷ አሰበ ይላል እንዴ እሱ አሰበ ምንድን ነው ያሰበው እስቲ አብረን እንይ ለውላ አራአ ቡርሃነ ረቢ የጌታውን ማስረጃ ያየ ባይሆን ኖሮ የጌታውን ማስረጃ ያየ ባይሆን ኖሮ እሱም አስቦ ነበር በጣም ትልቅ ፈተና ውስጥ ወድቆ ነበር አይደለም ይለው እስቲ ምንድን ነው አብረን እንየው فالهم هم ሲባል ማሰብ ኢስሙ ጂንሲን ኢስም ጅንስ ነው። ኢስም ጅንስ ማለት ለሁሉም የሚሰጥ ስም ነው አይደል ማለት ለሆነ ለሆነ ተብሎ ለሐም ሲባል ምን እንደሆነ ገና አልታወቀም። ታህተው ነው አኒ በሱ ስር ሁለት አይነት ገጽታዎች ይኖራሉ። ግልጽ ሁለት አይነት ይኖራሉ። ከማ ቃለ ኢማም አህመድ ኢማም አህመድ እንዳሉት አልሐሙ ሐማኒ ሐም አንድ ነገር ማሰብ ማለት ሁለት ነው። ሁለት አይነት መንታ መንገዶች አሉት። አንድ ሲሆነ ነገር አሰበ ሲባል ሁለት አይነት ነው ሐም ማለት ሐሞን ኸጠራት በድንገት ውልብ የሚልብ ማሰብ አለ። ግልጽ ውልብ እያለ የሚመጣ ማለት ነው። ወሐሙ ኢስራር የምትቀጥልበት ደግሞ ሐሳብ አለ። በዛ ነገር ላይ የምትነግዱበት ሄደ በቃ እስከ መጨረሻ። አንዳንዴ ውልብ ይላል እንዲህ ይመጣል። እንደዚህ ማሻአላ እያል የሆነ ነገር ታስባል። ላትቀጥልበት ትችላለህ። አዎ መንገድ ላይ ባያት ሴት ሊደነግጥ ይችላል አንድ ሰው አሰበ ማለት ነው። ግልጽ ነው አይደል? ያ መደንገጡ ግን ጦዞ ድካ የደረሰ አይደለም። እሷም እንደዛው ውሃሙ ይስራር አለ ደግሞ ምንድነው እሱ ደግሞ ይስራር የሚቀጥል የሆነ ደግሞ ሀሳብ አለ ወቀድ ተበተ ፊ ሰሒሕ በሰሂህ ዘገባ መጥቷል አን ነቢይ ሰለላሁ ዐለይሂ ወሰለም እነ ለዓብደ አንድ ባሪያ እኮ ኢዛ ሀመ ቢሰይአቲን መጥፎን ነገር ካሰበ ለም ቱክተብ ዐለይህ በሱ ላይ አትጻፍም እኛ ያሰብነው ነገሩ ላይ የሆነ መንገድ ላይ አይተን የሆነ ነገር ብናስብ የሆነ ነገር ብናስብ ወንጀል ነገሮች ግልጽ ነው ለመስራ ብናስብ አይጻፍበትም ወኢዛ ተረከሃ ሊላህ ለአላህ ብሎ እንደውም ከተዋት ልብ ለአላህ ብሎ ከተዋት ኧረ አላህ ልፈራ ይገባል አኼራ አለብኝ ብሎ ከተወ ኩቲበት ለሁ ሐሰና ለማን ብሎ ከተወ ለአላህ ብሎ ከተዋት ሐሰና ይጻፍለታል ወይን አሚለሃ ምን ካለ ከተገበራ ከሰራት ኩቲበት ለሁ ሰይአተ ዋሂዳ ስንት ወንጀል ይጻፍበታል አንድ ከሰራው ከሰራው ነው ያሰበው ከተወው ምንም አይጻፍም ለአላህ ብሎ ከተወው እንደውም ሐሰና ይጻፍለታል ከሰራው ደግሞ አንድ ብቻ ይጻፍለታል وإن تركها من غير أن يتركها لله وإن تركها بتوات من غير أن يتركها لله ለአላህ ብሎ ሳይሆን እንዲሁ ዝም ብሎ ተዋት በቃ አስቦ ነበር ተወ ለም ቱክተብ ለሁ ሐሰነተን ሐሰናም አይጻፍለትም ወላ ቱክተብ አለይህ ሰይአተን መጥፎ ነገር ምን አይልበትም በቃ አሰበ አሰበ ነው አለን አሰበ አስቦ ነበረ ተወ ለአላህ ብሎ ከተወ ሐሰና ይጻፍለታል ዝም ብሎ ከተወስ ምንም አይጻፍበትም ገጻ ሐሰና ሰይአም አይጻፍበትም ወዩሱፍ ሀመ ዩሱፍ እኮ አሰበ ሐመን ምንን ሀሳብን አሰበ ተረከሃ ሊላህ ለማን ብሎ ለአላህ ብሎ ተወ ለማን ነው ብሎ ለአላህ ምንድን ያለው ጌታዬ ሲጅኑ አሐቡ ኢለየ ሚማ የድዑነኒ አረለኔ እነሱ ከሚጠሩኝ ከሚያደርጉልኝ ጥሪ ምን ይሻለኛል አለ ምን ሲጅን ምን ማለት ነው እስር ቤት ይሻለኛል አለ አንተን አምስቴ ማለት ነው ጀሃነም ከምገባ አዎ ምን ይሻለኛል የዱንያ እስር ቤት ይሻለኛል አቦ ጀግንነት ያአላህ ጀግና አድርገን ራስን እዛ ውስጥ አስገብቶ መፈተን እንዲህ አይነት ነገር መጥቶበት ሰውየው እስቲ እኔ እንዴት ሆን ይሆን እስቲ ምንድነው ነው መሆነው ግን እኔ ብሎ ቆም ብሎ ማሰብ ነው አንዳንዴ ያ አላህ اللهم إنا نعوذ بك من فتنة الدنيا ومن فتنة النساء ولذلك صرف الله عنه السوء هم هما تركه لله ولذلك لزهم سبال صرف الله عنه السوء مدفو النجر أسجدلت والفحشاء لإخلاصه لمنه ለአላህ ብሎ ስራውን ጥርት ከማድረጉ አንጻር አላህ ከዚህ መጥፎ ነገር ነጃ ወጣው ኢኽላስ ነው ይህን ሚና የተጫወተው ወዛሊከ ይህ የሆነው እኮ ኢነማ የኩኑ እነሆ እኮ የሚሆነው ኢዛ ቃመ ልሙቅተዳ ሊዘንቢ ይህ እኮ የሆነው ኢነማ የኩኑ ኢዛ ቃመ ልሙቅተዳ ሊዘንቢ ለወንጀል አስፈራጅ ነገር ላይ ከቆመ ነው ግልጽ ነው አለ ከቆመ ነው በዛ ነገር وهو الهم يا حساب وعرضه الإخلاص ግን የዩሱፍ ታሪክ ላይ የሱ ኢኽላስ ምን አለች ተቃረነች። የእሱ ኢኽላስ ተቃረነች። አይ አላስተናግድም አለች። الموجب የሚያስፈርደውን ነገር لانصراف القلب عن الذنب لله። لانصراف ስለመወገዷ القلب። ምኗ የዩሱፍ قلب። عن الذنب لله። ለአላህ ከመወንጀል ምን አለች انصراف። انصراف ማለት ነው ዞረች ተወገደች ማለት ነው فيوسف عليه السلام ዩሱፍ የአላህ ሰላም በሱ ላይ ይሁንና ለም የስዱር ሚንሁ ኢላ ሐሰነተን ለሱ የተገኘለት የመነጨ ነገር የለም ከሱ ኢላ ሐሰነተን ዩታቡ ዩታቡ አለይሃ የሚመነዳበት ምን ምን ሐሰና እንጂ ምንም አልመነጨለትም ከሱ የተገኘ ነገር የለም እንደውም ሐሰና የሚያገኝበት ነው የመጣው ያገኘው ቃለ ተዓላ አላህ ስብሓንሁ ወተዓላ ብሏል إن الذين اتقوا إذا مسهم طائف من الشيطان من الشيطان تذكروا فإذا هم مبصرون من إلى الله نزيانا يا الله باريوش مالت እነለዚነ ተቀው እነዛ እኮ ጌታቸውን የሚፈሩት አላሁመ ጀዐልና ሚነል ሙተቂን እነለዚነ ተቀው እነዚያው አላህን የፈሩ ኢዛ መሰሁም እነሱን የነካቸው ጊዜና አዎ ምን ጣኢፉ ሚነ ሸይጣን ከሸይጣን የሆኑ ዘዋሪዎች ዘዋሪ ጣኢፍ ማለት የሚዞር ማለት ነው የሚዟዟሩ አለው አይደል የሰው ልጅን ምን ለማለት በመወስወስ መጥፎ ነገር ውስጥ እንዲገባ አይደል ዘዋሪ የሆኑ ሰይጣናት ማለት ነው በነኩት ጊዜና በውስወሳ ተዘከሩ ምን ይላሉ ያስታውሳሉ ማንን አላህን ፈኢዳሁም ሙብሲሩን እነሱ ሲወሰውሷቸው እነሱ በዛ ጊዜ የሚያዩ ተመልካቾች ይሆናሉ ግልጽ ነው ነቃ ይላሉ ወዲያው ነው አሃ ሸይጣን በዚህ መንገድ መጣህ ማለት ነው ይላሉ ማለት ነው ግልጽ ነው እያንዳንዱ ነገር ማለት ነው ግልጽ ነው መቅለስለስ መለስለስ ሲመጣ አሃ በዚህ መጣ በዚህ አይነት ሁኔታ خلاص ይረዳሉ ሁሉንም ነገር ማለት ነው ኢላ አን ቃለ እንዲህ እስከሚለው ንግግር ቀጥሏል ማለት ነው ሼኹል እስላም ኢብኑ ተይሚያ ስለዚህ ዩሱፍ ማለት ነው በእሷ ማሰቡ ወንጀል አይደለም እንደውም ሐሰናን ያገኘ ይላል ግልጽ ነው አለ ዩሱፍ ኢላን ቃል ምክንያቱም ሰው ነውና አሰባር ቢያስብም ማለት ነው ወንጀል አልሆነለትም ምንድነው የሆነው ሐሰና ኢላን ቃል እንዲስ ከሚለው ንግግር ቀጠለ እሺ ኢላን ቃለ እንዲህ እስከሚለው ንግግር ቀጥሏል ሼኹል እስላም ወቢሃዛ በዚህ እንግዲህ እና በዚህ መሰል መረጃዎች አንጻር ከነዚህ መረጃዎች አንጻር የظهር ጀዋቡ ሹብሃቲ መን የቁል አዎ በግልጽ ማለት ነው ፍንትው ብሎ ይታያል መልሱ የነዋ የነዛ ማደናገሪያ ማለት ነው መን የቁሉ ኢነ አላህ ላ የብዓቱ ነቢየን ኢላ መን ካነ ማዕሱመን ቀብለ ኑቡዋ ይላል አንድን ነቢይ አላህ አይልክም አዎ ኢላ መን ካነ ማዕሱመን ጥብቅ የሆነን እንጂ ቀብለ ንቡዋ ከምን በፊት ከነብይነት በፊት ራሱ ጥብቅ የሆነን ነው የሚል እኮ አሉ። ይህ አቅልም ሸርዓንም የማይቀበለው ገብቷቸዋል። ነብይ ከመሆኑ በፊትም ጥብቅ ነው ይላሉ። ይሄ ትክክል ነው። ነብይ ከመሆኑም በፊት ጥብቅ ነው፣ ምንም አይሰራም በቃ እሱ ብለው ይላሉ። ይሄ ትክክል አይደለም ይላል። ግልጽ ነው። እነዚህ አንቢያዎች ራሱ ተከስተውባቸዋል ማለት ነው ከማ የቁሉ ذلك ይህ እንደሚለው ማለት ነው ሙሳ ታዲያ ፈወከዘው ሙሳ ፈቀዳ አለ ያላልክም እንዴ በቦክስ ብሎ ገደለው ሰውየው ከማ የቁሉ ذلك طائف من الرافضه وغيرهم እነዚህ ሺዓዎች ማለት ነው አፈንጋጭ የሆኑት ራፊዳ የሚባሉ ሺዓዎች ናቸው አይደል ወገይሪሁም ሌሎቹም እንደሚሉት ማለት ነው። አሁን ሺያዎቹን ስታዩ ለነብያቶች እንደው የሚሞግቱ አይመስሉ ነብያቶች ከሚሰሩት ስራ ግን እንደው አንጻር ምንም የማታገኛቸው ነው። የሚሰግዱት ሶስት ወቅት፣ በዛ ላይ የሚለብሱት ሂጃብ በጣም አጃኢብ የሆነ ነው። በጣም አጃኢብ የተሞላበት ተግባር ነው የሚሰሩት። ግልጽ ነው። ሙታዓ ይፈቅዳሉ። ሙታ ማለት ራሱ የዝሙት ማሰራጫ ራሱ አንድ ተግባር ነው። ለተወሰነ ጊዜ ሴት ልጅን ይጠቀማሉ። በቃ እንደ ግልጽ እንደፈለጉ በቃ ምንም ችግር የለም። ነይተ ማለት ነው። ይህንን የመን በጣም የሚገርሙ የሚገርሙ አካሄዶች አላቸው። ወከዛሊከ እንደዚሁም መን ቃለ ያለ አለ ኢነሁ ላ የባዕቱ ነቢየን አንድን ነቢይ አይልክም አሉ እነሱ ኢላ መን ካነ ሙእሚነን ሙእሚን የሆነም ቢሆን እንጂ ቀብለ ንቡወቲ ከነብይነት በፊት ሙእሚን የሆነን ነው የሚልከው አሉ። ነብይ ሳይሆን እሱ ምንድነው ሙእሚን ነው አሉ። ፈኢነ ሀኡላ እነዚህ ሰዎች እኮ እኚህ ራፊድዮች ተወሐሙ ቅድም ብሏቸዋል። ቀራሚጠቱል ባጢን አላላቸው ባጢን እያላቸው እኮ እነሱ ነው የሺአ ቡድኖች አላልኳቸው። ተወሐሙ እነዚህ ሰዎች ወህም ውስጥ ገቡ። ወህም ማለት ማለት ቅጀት አነ ዙኑበ ወንጀል እኮ ተኩኑ ኸፍደን ወንጀል መስራት ማለት መዝቀጥ ነው አሉ። ኸፍድ ማለት ማለት መውረድ መዝቀጥ ነው አሉ። ወኢን ታበ ታኢቡ ሚንሃ ተውበት አድራጊው ተውበት ቢያደርግም ነው ግን አይደለም። አንድ ወንጀል እኮ እንደውም ምን ሊሆን ይችላል? ከፍ ማድረጊያም ሊሆን ይችላል። እነዚህ ሰዎች ወንጀልን የሚያዩት በአንድ እይታ ነው በቃ ወንጀል ሰራ ማለት ሰውየው በቃ የወረደው ሰው ነው ይላሉ ተውበት ቢያደርግም ነው ግን ተውበት ካደረገ እኮ እንደውም በላጭ የአላህ ባሪያ ነው አይደል ተውበት ያደረገው ለማን ስለሆነ ለአላህ ብሎ وهذا ይህኮ መንሸኡ ገለጥህም የስተታቸው መነሻ ይሄ ነው አሉ ፈመን ظن የጠረጠረ አነ صاحب الذنوب ሳሒበ ዙኑብ የወንጀል ባለቤት ማዓት ተውበቲ ነሱሒ ጥርት ካለ ተውበት ጋር የኩኑ ናቅሰን ጎዶሎ ነው ብሎ ማሰባቸው ነው። አንድ ሰው ተውበተን ነሱዓ ፈጽሞ ጎዶሎ አይባልም። በጣም መልካም ጥሩ ባሪያ ነው የሚባለው። ምክንያቱም ነቢ ዓለይሂ ሰላቱ ሰላም ኩሉ በኒ አደም ኸጣ ወኸይረ ኸጣኢ አተዋቢን ብለዋል። ፈወሱ ጋሊጡን ተሳሳች ነው ገለጠን አዚማ ትልቅ የሆነ ስተትን ፈኢነ ዘመ እኖኮ መወቀስ ወልዒቃበ ቅጣትም አለዚ የልሐቅ ያኮ ተፈጻሚ የሚሆነው የሚገናኘው አህለ ዙኑብ ብቻ ነው የምን ባለቤቶችን የወንጀል ባለቤቶችን ነው ላ የልሐቁ ታኢብ ተውበት ያደረጉ ሰዎችን ሊያጋጥማቸው አይችልም የአላህ ቅጣት ሚኑ ከሱ ሸይን አንዳች ነገር አስለን ከምኑ ከመሰረቱ ላኪን ነገር ግን ኢንቀደመት ተውባ ኢንቀደመት ተውባ ተውበትን ካስቀደመ ለም የልሐቁ ሸይ ምን አይለው ምንም ነገር ሊያጋጥሙ አይችልም ወይን አኸረት ተውባ አፍወን ላኪን ነገር ግን ኢንቀደመት ተውባ ተውባን ቢያስቀድም ለም የልሐቁ ሸይ አንዳችን ነገር አያጋጥሙ ማለት ወይን አኸረት ተውባ ተውበትንም ወደ ኋላ ቢያደርግ ማለት ነው ወይን አኸረት ተውባ ተውበትን ወደ ኋላ ቢያደርግ ፈቀድ የልሐቁሁ ማ በይነ ዙኑቢ ወተውበቲ ፈቀድ የልሐቁ ሊያጋጥመው ይችላል ማ በይነ ዙኑቢ በወንጀል መካከልና ወተውበቲ በተውበት መካከል ሚነ ዘሚ መወቀስ ሊያጋጥመው ይችላል ወንጀሉን ይፈጽምና ተውበቱ ሊቆይ ይችላል አይደል ማለት መጨረሻ ሊሆን ይችላል ተውበት የሚያደርገው። በዚህ መካከል ግን እየተወቀሰ ነው አይደል? ተውበት ባል እንዴት ተውበት አታደርግም ተብሎ ሊወቀስ ሊነቀፍ ይችላል። ወለይቃብ ቅጣትም ሊመጣበት ይችላል። ማዩናሲቡ ሐለሁ እንደ ሁኔታው የሚገባው በሁኔታው እንደሚገባው ምሳሌ ተውበት ምሳሌ በ2009 ላይ የሰራው በ2008 ላይ የሰራው ወንጀል አለ ከዛም በኋላ ተውበት ያደረገው ምን ላይ ነው? ግንቦት ላይ ነው እንበልና ከምን ከመነሻው መስከረም አንስቶ እስከ ግንቦት ድረስ ምን እያለ ነው ያለው? እ እየተወቀሰ ነው አረን እየተነቀፈ ነው። ልብ በሉ። ይሄ ብቻ አይደለም። በዚህ መካከል አላህ ሊቀጣውም ይችላል። ግልጽ ተውበት ስላላደረገ ማለት ነው። ስለዚህ ላኪን እንቀደመ ተውባ ተውበትን ካስቀደመ ለምን ይልሐቁ ሸይ ምንም አያጋጥመው ወይን አኸረት ተውባ ተውባን ግን ምን ሲል ወደ ካደረገ ፈቀድ የልሐቁ ማ በይነ ዙኑቢ ወተውበቲ በወንጀሉና በተውበቱ መካከል ባለው ግን ያጋጥመዋል ሚነ ዘሚ መወቀስ ወሊቃብ ቅጣት ማ ዩናሲቡ ሐለሁ ሐሉም በሚገባው መልኩ ማለት ነው እንደ ወንጀሉ ማለት ነው ለዚህ ነው እኮ ሰው ልጅ ተውባን መፍጠን አለበት በዚህ መካከል የአላህ ቅጣትና ሞትም ሊመጣ ይችላል አይደል አዎ ስለዚህ መጠንቀቅ አለበት ነው ወልአንቢያኡ ነቢያቶች ሰለዋቱላሂ ዐለይሂም ወሰላሙህ የአላህ ውዳሴና ሰላም በእነሱ ሊሆንና ካኑ ነበሩ ይላል ላ ዩአኺሩነ ተውባ ምን አይሉ ተውበትን ወደ ኋላ የሚያስቀሩ አይደለም በል ዩሳሪዑነ ኢለይሃ ወደ እሷ እንደሚሽቀዳደሙ ነው አላህ የተናገረው ወዩሳቢቁነ እንደሚቀድሙ ኢለይሃ ወደ እሷ ላ ዩአኺሩነ አዎ አያቆዩም ወላ ዩሲሩነ አለ ዘንብ በወንጀል ላይም ቀጣዮች አይደሉም ወላ ዩሲሩነ ማለት አይቀጥሉም ማለት ነው በል እንዲያውም ሁም ማዕሱሙነ ሚን ዛሊክ በወንጀል ላይ ከመቀጠል ምን ያሉ ናቸው አላህ የጠበቃቸው ነው ጥብቅ የምንለው በዚህ ነው ወንጀል ጀምረው እስከ መጨረሻው ጫፍ ድረስ የሚቀጥሉ አይደሉም በዚህ ጥብቅ ናቸው ወመን አኸረ ዛሊክ ግን ይህንን ያቆየ ዘመነን ቀሊላ ትንሽን ጊዜ ግልጽ ነው ትንሽ ጊዜ ተውበት ሳያደርግ ትንሽ ጊዜ ሊቆይ ይችላል ከፈረ ላሁ ዛሊከ ይህንን አላህ ምረት ያደርግለታል ያብስለታል ያብስለታል ቢማ የብተሊህ ቢህ ምን በሚለው በሚፈትነው ወንጀላችን የሚታጠበው በምንድን ነው በፈተና ነው አይደል የሆነ ነገር እኮ ስንፈተን ለዚህ ነው ምን ይባላል አንድ ሰው ጋር ታሞ ስትሄጂ ልትጠይቂ ልትወጪ ስትይ ምን ትላለሽ ላባስ ጠሁር ኢንሻአላህ አብሽር ምንም አይደለም ይሄንን እንግዲህ አላህ ከወንጀል መጥራሪያ ያድርግልህ አይደል ምክንያቱም ይህ ፈተና ሰብር ካደረገ ወንጀሉ ምን ይለታል ያጥብለታል ደረጃውን ከፍ ያደርግለታል አንዳንዴ የሚመጣብንም ፈተና አንጥላ ምን ሊሆን ይችላል ወንጀላችንን ማጠቢያ ሊሆን ይችላል እኛ መቼስ ከወንጀል የጠራን አይደለንምና ከማ እንደተገበሩት ቢዚ ቢዚ በዘኑን ላይ አላህ እንዳደረገው ፈተና ፈትነው አላ ዘኑንን አላህ ፈተነው ይላሉ። ዘኑን ምን ሰርቶ ነው የሰራ ወንጀልን በተመለከተ አንዳንዱ ዑለማዎች ህዝቦቹን ትቶ መሄዱ ነው። ዳዋ ቢያደርግላቸው ባያደርግላቸው በቃ ምን ከዛ አላህ ምን ኃላፊነት ጥሎበት ነው አበራ ኃላፊ ነው። ከነዚህ ኧረ ምን ብሎ ትቶ ግልጽ ነው ባህር አቋርጦ ሄደ ኧረ እኔ ይቅርብኝ ግልጽ ነው እ ዘኑን አይደል እንዴ እና ከዛ በኋላ ምን አሉት እጣው ደረሰና መንገድ ረዥም ታሪክ ነው አንስተው ያው ወረወሩት ማለት ነው ወዘኑነ ኢዘ ወዘኑኒ ኢዘሃበ መጋዲበን ብሏል እ مغاضبا ያው መቆጣት ማለት ነው ኢዘሃበ ሙጋዲበን ልክ ነኝ ታሪኩ እንደዛ ነው እና በቃ ዳዋ ቢያደርግላቸው ምናምን ነገር በቃ ምን ምንም ከዛ በኋላ በቃ እኔ ከነሱ ጋር ምን አለና ሄደ በቃ ከዛ አካባቢ አላህ ኃላፊነት አስቀምጦበታል አድርስ ብሎ ሲሄድ ከዛ በኋላ ምን አለ መንገድ ላይ እየተጓዙ እያለ ምን ተፈጸመ ያው መወርወር አጋጠመው ለማንኛውም መጨረሻው ላይ ስንሄድ ያዙና ጣሉት የት ውስጥ ባህር ውስጥ ማለት ነው ጣሉት ያው እጣው በሱ ላይ ወጥቶበት ማለት ነው ከዛ የምን ውስጥ ሆነ በምን ውስጥ ሆነ ይሄ አሳ አይደለ አሳ እንግዲህ ትልቁም ነው ግልጽ ትንሹ አይደለም ዋጠው። ለስንት ጊዜ እዛ ውስጥ ሆነ። ስታርባ ነው የሚሉት አይደለ? ግልጸዋለን። ወደዛ አካባቢ ይላሉ አንዳንዶቹ። በዛ ውስጥ ቆየ። አልሞተም። አጣብቂኝ ውስጥ ነው አይደል ያለው እንዴ? በመሞትና በመኖር መካከል ሆኖ ማለት ነው። ፊ ዙሉማቲ ሰላስ አይደል የሚለው እንደው በሶስት ጨለማ ውስጥ ነው እሱም ያረፈው ማለት ነው። አንደኛ ምንድን ነው አለ የውሃው አለ የእሱ ወድ ውስጥ ነው ያለው በዛ ላይ አለ ግልጽም አለ የተፈራረቀበት ቆየ ግን ያው አላህን ተውበት አድርጎ ጠየቀ አይደል ለመነው ከዛ በኋላ አላህ Subhanahu Wa Ta'ala ያው እንግዲህ እዛ ውስጥ ቆይቶ ተፋው ግን ሳይውጠው ማለት ነው አላህ ይህንን የፈተነውን ፈተና እንግዲህ መጀመሪያ ትቶ የሄደበትን አላፊነት ማለት ነው ምን አደረገለት አበሰለት አይደል እንዴ አልገባችሁ ገብታችኋል ማረው በቃ ፈትኖት ማለት ነው ከማ ፈዓለ ቢዝኑኒ ሀዛ አለል መሽሁር አነ ኢልቃአሁ እኖ እኮ መጣ ኢልቃአሁ ይህን መገናኘቱ ማለት ነው ካነ ባዕደ ኑቡዋ ከነብይነት በፊት ነው ይላሉ ዋማ መን ቃለ ያለማ ኢነ ኢልቃአሁ እኖ እሱ ኢልቃአሁ ይህን ማግኘቱ ፈተናውን ማለት ነው ካነ ቀብለ ኑቡዋ ከነቢይነት በፊት ነው ያለ ፈላ የሕታጁ ኢላ ሃዳ ወደዚህ ማብራሪያ የሚያስፈልግ አይደለም ይላሉ። እሺ አላያህል ዑለማዎች ያስቀምጡትን አስቀምጧል። ወታኢቡ ተውበት ያደረገ ሚነል ኩፍሪ ከምን ከምን ከኩፍር ማለት ነው። ወዙኑቢ ከወንጀል ቀድ የኩኑ አፍضል በጣም በላጭ ሊሆን ይችላል። ሚመን የቃዕ ፊል ወዙኑብ በኩፍርና በወንጀል ላይ ካልወደቀው ሰው የበለጠ ሊሆን ይችላሉ። ግልጽ ነው። አንዳንዴ ወንጀል ላይ ወይም ደግሞ ኩፍር ላይ የወደቁ ሰዎች ካልወደቁት ሰዎች የበለጠ ሊሆኑ ይችላሉ። ወኢዛ ካነ ቀድ የኩኑ አፍደል ወኢዛ ካነ ከሆነ ቀድ የኩኑ አፍደል በላጭ የሚሆን ከሆነ ፈልአፍደሉ አሐቁ ቢኑቡወቲ እንዲህ አይነት ነገር ደግሞ በነቢያቶች ላይ የተገባ ነው። ምን ሊሰሩ ይችላሉ? ወንጀል ሊሰሩ ይችላል። አንዳንዴ በላጭ የሆነ የለ ወንጀል የሰራ ሰው። ስለዚህ አንዳንድ ጊዜ እነሱም ወንጀል ውስጥ ሊገኙ ይችላሉ ነው። ሚመለይሰ ሚትለሁ ፊልፈዲላ ሚመለይሰ ካልሆኖ ሚትለሁ የእሱ አምሳያ ፊልፈዲላ በልቅና ይላል። ወቀድ አኽበረ አላሁ አን እኽወት ዩሱፍ ስለ ዩሱፍ ወንድማዎች አላህ ስብሓነ ወተዓላ ተናግሯል። ቢማ አክበረ ሚን ذኑብህም አላህ ስለ ወንጀላቸው በነገረን ታሪክ መሰረት አላህ ተናግሯል። የዩሱፍ ወንድሞች ምንድን ነው የሰሩት ወንጀል? ዩሱፍን ወስደው ምን አሉት? ጉድጓድ ውስጥ ጣሉት አይደል እንዴ? በዚህ ብቻ አልበቃም ማለት ነው። ያ ወንድማቸውንም ወስደው ሰጡ ባረን እንዲያሳልፈው። ይሄ ሁላ ሲሆን ያዕቁብ አባታቸው በጣም አዝኖ ነበር አለ እንዴ አይኑ ምን እስኪል ድረስ እስኪታወር ድረስ ነበረ ሲያለቅስ ነበር ተመልከቱ ታዲያ አላህ ምን ብሏል? ቁርአን ላይ እኮ እነሱ መልካም እንደሆኑ እኮ አውስቷል። ባለፈው አይተናል። ወሁሙል አስባጥ ምን ብሏቸዋል? ወላ አስባጥ አላልኩም። ባለፈው ነግሬያችሁ ነው። የማን ዘሮች ናቸው ብያለሁ። የያዕቁብ አይደል ዘሮች ናቸው ብያለሁ። አስባጥ አለዚነ እነዚያ ነባዐሁሙላህ ነባዐሁሙላህ ሸዳ አድርጉበት። አላህ ስብሓነሁ ወተዓላ ነባዐሁሙላህ ካለ አላህ ነቢይ ያደረጋቸው ማለት ነው። ግልጽ የነቢይነት ማዕረግ የሰጣቸው ማለት ነው። ወቀድ ቃለ ተዓላ አላህ ብሏል፣ ፈአመነ ለሁ ሉጥ ለኢብራሂም አመነ ማ ሉጥ አመነ በኢብራሂም ዘመን የነበረ እንግዲህ መልካም ሰው የነበረ የሚባለው ማን ነበር ሉጥ ነበረ ሲያምን ምን ሰጠው የነቢይነት ማዕረግ ሰጠው ከዛ እሱም ደግሞ ምን አለ ወቃለ ብሎ አለ ኢኒ ሙሃጂሩን ኢላ ረቢ እኔም ወደ ጌታዬ ምንድን ነኝ አለ ተሰዳጅ ተጓዥ ነኝ አለ فآمن لوط لوط آمن لإبراهيم لإبراهيم ثم أرسله الله تعالى إلى قوم لوط ወደ ሉጥ ህዝቦች ምን አለው ላከው ግልጽ ነው እንዲሁም እነዚህ ህዝቦች በጣም የሚገር ዓለም አይቶት የማያውቀውን ተግባር የፈጸሙ ነበሩ ምን ነው እሱ ግብሮ ሰዶማይነት ግልጽ አለ ግብሮ ሰዶማይነት ለመጀመሪያ ያሳዩት የፈጸሙት እነሱ ናቸው አሁን እንግዲህ የሉጥ ህዝቦችን ተግባር የሚፈጽሙ በየቦታው ማለት ነው እየተፈለፈሉ ነው ሀገራችን ላይም እየተበራከቱ ነው ያሉት ማለት ነው። ግልጽ ነው። እንደውም ማለት ነው ፍቃድ ይደረግልን እያሉ ፍቃድም እየጠየቁ ነው ያሉት። ግልጽ ነው። legal በሆነ መልኩ አረ ኢሌጋል አይደለም። ግልጽ ነው። በቃ ይፈቀድ መጋባት ወንድ ለወንድ سبحان الله። የሰው ልጅ እኮ ከሸሪዓ عقል ኡ ሲታወር ምን እንደሚፈልግ ተመልከት እስቲ።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 يالوت يكروا من قومي كسوز زبوج كما كشوعيب زبوج لنخرجنك يا شوعيب شوعيب كهاجر الناس وتحلن ዳዋ እኮ ሲያደርግላቸው ከሀገር እናስወጣሃለን ወለዚነ አመኑ ማዕክ ከአንተ ጋርም የሆኑትን እናስወጣለን አማኞችን ሚንቀርየቲና ከከተማዎቻችን ግልጽ ነው ከቀያችን እናስወጣቸዋለን አው ለተዑቱነ ፊ ሚለቲና ወይም ደግሞ ወደኛ መንገድ ትመለሳላችሁ ወደ ሽርክ ይህ የሚያሳየው ምንድን ነው ትመለሳላችሁ ሲሉ መጀመሪያ ሹዓይብ ምን ነበረ? እንደነሱ ምን ነበረ? አዎ ሌላ ማለክትን ነበር ሲያመልክ የነበረው። ቃለ ብሏል። አወለው ኩና ካሪሂ ጠሪዎችም የምንጠላም ቢሆን ልትመልሱን ነው አለ። ግልጽ ነው። እኛ ባንፈልግም እናንተ በቃ ወደ ራሳችሁ መንገድ ልትመልሱን አለ። ቀድ ፍተረይና አለላህ እውነት እናንተ ያላችሁትን ተመልሰን ከአላህ ውጪ የምንገዛ ከሆነ በአላህ ላይ ምን ብለናል? ቀጥፈናል كذبا ምንን ውሸትን إن عدنا في ملتكم በእናንተ መንገዶች ላይ ብንመለሳል بعد إذ الله منها አላህ ከዛ ነጃ ካወጣን በኋላ ወደዛ መንገድ ከተመለስ እውነት በአላህ ላይ ቀጥፈናል ወማ የኩኑ ለና አናዑደ ፊሃ በዛች ድሮ በምናጋራበት መንገድ ላይ መመለስማ መቼ የሚሆን የሚታሰብ አይደለም ማለት ኢላ እየሻ አላሁ ረቡና ጌታችን ከፈለገ እንጂ አላህ ከፈለገ ግን ልንሆን እንችላለን በእኛ ላይ ከወሰነብን ማለት ነው ወሲያ ረቡና ኩለ ሸይን ዕልማ በሁሉም ነገር ላይ ማለት ነው በእውቀት የሰፋ አላህ ነው አለላህ የተወከልና አሁን እናንተ በምትሉት ነገር ሁላ በአላህ ላይ መምተ በለና ተመክተናል ረበና ጌታችን ሆይ ኢፍታህ በይነና አላህ ፍረድ ኢፍታህ ማለት እዚህ ክፈት ማለት አይደለም ፍረድ በይነና ወበይነ ቀውሚና በእኛና በህዝቦቻችን መካከል ቢልሐቅ በእውነት አንተ ኸይሩል ፋቲሒን አንተ እኮ መልካም ፈራጅ ነህ በማለት አላህን ተማጸነ ተመልከቱ እስቲቃሞ እንዴት እንደሆነ እናንተ ብንጠላም ልትመልሱን ነው ይህማ የሚታሰብ አይደለም ማለት وقال تعالى الله سبحانه وتعالى ولا قال الذين كفروا لرسلهم ብለዋሉ እነዛ የካዱት ለመልእክተኞቻቸው ለኑኽሪጀነኩም እናስወጣችኋለን ሚን አርዲና ከምናችን ከምድራችን አው ለተዑዱነ ፊ ሚለቲና ወይም እናንተ በመንገዳችሁ በመንገዶቻችን ላይ ልትመለሱ ነው ፊ ሚለቲና ማለት በእምነታችን ላይ ማለት ነው ግልጽ ነው በፊት በምታመልኩት አምላክ ላይ ስትቃማ ይኖሯቸዋል ግልጽ ነው ሽርክ ላይ ማለት ነው ወኢዛ ዑሪፈ የታወቀ እንደሆነ أن الاعتبار أن الاعتبار بكمال النهاية وإذا عرف يتاوك እንደሆነ أن الاعتبار ግምትኩም ይሰጠው ቢከማል النهاية እችን ንግግር እንደው አስምሩባት ደስ ትላለች ወኢዛ ዑሪፈ የታወቀ ሆነ ከሆነ ዘንድ أن الاعتبار ግምት እኮ የሚሰጠው ለሁሉም ነገር ቢከማል النهاية መጨረሻው ምሉእ በመሆኑ ነው አለ። እያንዳንዱ ነገር ግምት የሚሰጠው በምኑ ነው አለ? በመጨረሻው ነው። ተማሪ ጅማሬ ላይ ጎበዝ መሆኑ አይደለም ትርጉም ያለው መጨረሻው ሲያምር ነው። ሁሉም ነገር ምኑ ሲያምር ነው? መጨረሻው ሲያምር ነው። ግምት የሚሰጠው መጨረሻው ነው። ሯጮች ሲጀምሩ ብዙ ናቸው። መጨረሻ ላይ ግን አዎ የሚወጣ ይወጣል። ግምት የሚሰጠው ቢከማል ኒሃያ መጨረሻው ምሉእ በመሆኑ ነው። وهذا الكمال يهكو ملؤنت إنما يحصل بالتوبة ودى الله بمملسنا والاستغفار مهرة بمتيقنو ولا بد قروت اللوم لكل عبد ليان داندو باريا لكل عبد ليان داندو باريا من التوبة ودى الله من مالس من ملس وهي واجبة على الأولين والآخرين በመጀመሪያዎቹም ይሁን በመጨረሻዎቹም ላይ ግዴታ የሆነ ነገር ነው ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው አላህ ምን አለ ليعذب الله المنافقين والمنافقات والمشركين والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما الله إنه لا درقوا ليعذب الله المنافقين እነዛ መናፍቃን የሆኑ ወንዶችን ሊቀጣ ነው ወልሙናፊቃት የአው እውነታን የእውነታ የዓለምን ሁኔታ ክስተቶች ሁሉንም ነገር ስናጥ ይሄ ነው በቃ ይሄ ነው በቃ እያንዳንዱ ነገር የሚሆነው ነገር ሁላ ይሄ ነው በቃ መፈተኛ ነች አዎ አላህ ስብሓንሁ ወተዓላ እንዳለው الذي خلق الموت والحياة ليبلوكم أيكم أحسن عملا الله كو ህይወትንም ሞትንም ያደረገበት ማለት ነው ውስጠ ሚስጥሩ ምንድን ነው ማናችሁ መልካም ስራ ትሰራላችሁ ብሎ ለማወቅ ሲል ነው يعذب الله المنافقين والمنافقات والمشركين والمشركات ነዛ ሙሽሪክ የሆኑ ወንዶችንም ሴቶችንም ሊቀጣ ነው ويتوب الله الله ይቅር ይላል على المؤمنين በአማኞች ወንዶች ላይ والمؤمنات በማ አማኝ ቢሆኑት ምኖች ላይ ሴቶች ላይም ወካነ አላሁ ገፉረን ረሒማ አላህም እኮ ምን ሩህ ሩህና አዛኝ ነው ነበር እኮ አይደለም ነው ነው የሚሆነው ለአላህ ከሆነ ማለት ነው قد أخبرنا الله والله نجرن سبحانه ترات الجبو بتوبة آدم ونوح الله لنوهنا لآدم يكرن دالاتشو ومن بعدهما كالنسو على لالوتم يكر بلال عليهم السلام يا الله سلام بالنسو ليوننا إلى خاتم المرسلين محمد صلى الله عليه وسلم እስተ ነቢዩ አለይሂ ሰላቱ ወሰላም ድረስ ላሉት ሁላ ይቅር እንዳለ ተናግሯል አላህ የነቢያቶች መደምደሚያ ነው መሐመድ ሰለላሁ ዐለይሂ ወሰለም ወአኺሩ ማ ነዘለ ዐለይሂ በነቢዩ ላይ እስቲ እንመልከት መጨረሻ ላይ የወረደው የቁርአን አንቀጽ አሚን አኺሪ ማ ነዘለ ዐለይሂ በነቢዩ ላይ ከወረደው የመጨረሻው የሚባለው ቀውሉሁ ተዓላ የአላህ ስብሓነ ወተዓላ ንግግር ነው إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا ተመልከቱ ነቢዩ እንግዲህ መጨረሻ ያወረደላቸው አንቀጽ ይሄ ነው ይላሉ አንዳንዶቹ ደግሞ መጨረሻ የወረደላቸው ሱራ ነው ተግባባን ተመልከቱ የመጨረሻ ሱራ የወረደችው ይቺ ነች ከአንቀጽ ደረጃ ላይ ግን አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ነው ይላሉ አንዳንዶቹ ግልጽ ሌሎቹ ደግሞ ሌላን ሱራ ያመጣሉ ሱራ አያውን ረሳሁት ሌላን ሱራ ያመጣሉ ግልጽ ነኝ እና ከሱራ አንጻር ግን ከሱራ አንጻር ግን የመጨረሻ የወረደው የትኛው እቺ ነች ይላሉ ሱረቱን ነስር ማለት ነው ምን ይላል አላህ ኢዛ ጃአ ነስሩላህ የአላህ ድል የመጣ ጊዜ ና የአላህ ድል እንግዲህ ፈትሑ መካ ነው አይደል ፈትሑ መካ የመካ መከፈት ኢዛ ጃአ ነስሩላህ ወልፈትሕ ነስሩ ያ ነው አይደል ወልፈትሕ መካም መክፈትም የመጣ ጊዜና ወራአይተ ናስ የሰው ልጆችን ያየህ ጊዜና የድኹሉነ ፊ ዲንላህ በአላህ እምነት ውስጥ ማለት ነው ምን ሲሉ ሲገቡ አፍዋጃ ጥንድ ጥንድ ሆነው ናም ከፈትህ መካ በኋላ ከሁሉም ጥንድ ጥንድ እየሆኑ በየሀገሩ ያሉ እየመጡ ለነብዩ ምን ይሉ ነበር? ቃል ኪዳንን እየገቡ እስልምናን ይቀበሉ ነበር። ለአንድ ለብቻ ለብቻ ለብቻ እንደውም አይቻልም ነበር። በጣም ብዙ ከመሆናቸው አንድነቱን የጎሳቸውን ሁሉም እስልምና እየተቀበለ ይሄዳል። ግልጽ ማለት ያው የጎሳቸው መሪ ደግሞ እነሱን እንዲቀበል ግልጽ በጣም ማለት ነው ከመጣም በላይ ነበረ ማለት ነው የጎረፈው እስልምና የሚቀበል ትልቅ ደስታ ነበር ከብዙ ስቃይና መከራ በኋላ የነቢ አለይሂ ሰላቱ ሰላም ጫማ ደም ተሞልቶ ግልጽ ነው ጥርሳቸው ተሸፍፎ ተሰብሮ ተጭንቅላታቸው ከጭንቅላታቸው ደም ፈሶ ወድቀው ነቢዩ አለይሂ ሰላቱ ሰላም ፈርስ ተደፍቶባቸው ተደብድበው ታንቀው እያ እያነቋቸው ያ ሁላ አልፎ መጨረሻ ላይ ግን ነስር መጣ። ኩሉ አቲን ቀሪብ፣ ሁሉም መጪ ነገር ቅርብ ነው፣ ሩቅ ይመስላል እንጂ። ናም ያንን ያየህ ጊዜና ፈሰቢሕ ምን በል ፈሰቢሕ ጌታህን አጥራ ቢሐምድ ረቢህ ጌታ ምን ከማለት ጋር ከማመስገን ጋር ስትጀምር እኮ ብቻ ነበርክ። ከጎነ ኸዲጃ ቆመች። ከዛ ከአገልጋይ ማን መጣ? ዘይድ መጣ፣ ከዛ ከልጆች አሊ፣ ከዛ አቡበክር እያለ እያለ ቆሙ። ብቻህን ነበርክ። አዎ ያንን ሁላ ያገራለህ ማን ነው? አላህ አመስግነው። ወስተግፊሩ ደግሞ በዚህ ሁላ ትግል ውስጥ እንግዲህ ስታልፍ የተለያዩ ነገሮችን ፈጽመ ይሆናል ግልጸዋለ እሱማ የፈለገውን ነገር ወስተግፊሩ ምህረት የምንበለው ጠይቀው ኢነሁ ካነ ተዋባ እሱ እኮ ምንድነው ይቅር ነው ይላል ስለዚህ ይህ ነው ማለት ነው ثم ذكر ነቢዩ ይሄ ከወረደ በኋላ ትላለች አይሻ አላህን ስብሓንሁ ወተዓላ በጣም ያቀሩ ነበር በሱጁድና በሩኩ በጣም አላህን ምህረት መጠየቅ ያበዙ ነበር ትላለች አላህ ማወደስና ማጥራት እንዲሁም ምህረትን መጠየቅን ማለት ነው ثم ذكر نصوصا ከዚያም ጠቀሱ መረጃ ንሱስ መረጃ ከፊረተን ብዙ የሆነ في استغفار النبي صلى الله عليه وسلم ነቢዩ ምህረት መጠየቃቸውን ثم قال ከዚያ ብሎ አለ ሼኹል እስላም ነው እሺ ከዛ አለ አለ እያለ የሚያመጣው ሁላ ሙአሊፉ ፈዲለቱ ሼክ ዶክተር ፈውዛን አልፈውዛን የሚያመጡት የማን ነው የሼኹል እስላም ኢብን ተይሚያን ንግግር ነው ወኑሱሱ ልኪታቢ يكي يقرآن مرجة والسنة حديث مرجة في هذا الباب بزباب ليال كثيرة بزناتشو متظاهرة راس براس متدقاقف نتش مترداد نتش والآثار في ذلك بزيلي دقمو يمتو مالتنو የአቅዋሉ ሰለፍ አቅዋሉ ሰሓባ ግልጽ ነው ወልአታር في ذلك عن ሰሓባ ከሰሃቦች የተገኘው ወታቢዕይን ከታቢዕዮችም የተገኘው ሁላ ፋና ወዑለማው ልሙስሊሚን የኢስላም ምኖች ዑለማዎች ምኖች ሊቆች ማለት ነው የተናገሩት ከቲረቱን ብዙ ነው ላኪን አለ እዚች ቀን ላኪን ካለ ትኩረት ስጡ ግልጽ ነው ቀይ ማብራት ነው እንግዲህ ላኪን አለ ነገር ግን አልሙተናዚዑን አዎ ምንድነው ላኪን ሙናዚዑን ይሄንን ነገር የሚጨቃጨቁ የሚነታረኩ የተአወሉነ ሀዚህ ኑሱስ እነዚህን የቁርአንና የሐዲት መረጃዎች ምን ሲያደርጉ ነው የምታያቸው? ያዞሩታል፣ ይቀይሩታል። ሚን ጂንስ ተእዊላት አልጀህሚያ ልክ እንደ ጀህሚዮች የአላህን ስብሓነሁ ወተዓላ ስምና ባህሪ ምን እንደሚሉት እንደሚያዞሩት። ምሳሌ እጅን ምን ይሉታል? ቁዋ አረለ፣ ኢስተዋ፣ ኢስተውላ አረ ይህ መሳሰለ የራሳቸውን ተፍሲር ያስቀምጣሉ። ወልባጢንያ ባጢንያ ምንድን ነው ብያቸዋል? የሺያ ምኖች ናቸው፣ ፊርቃ ናቸው። ምንድነው አስተሳሰባቸው? ምንድነው አልኳችሁ ቅድም የሺያ ቡድኖች ናቸው። ባጢንያ ምንድነው አስተሳሰባቸው? አትርሱ እንጂ ባጢንያ ስማቸው ራሱ እኮ ይነግራቸው። እያንዳንዱ ነገር ምን አለው? ዛሂር ባጢን አለው። ቁርአናውን አሁን ዛሂሩን ብቻ አትዩ ባጢንም አለው እያሉ የሌለ ፍልስፍና ይጀምራሉ። ከማ ፈዓለ ዛሊከ ይህን እንደተገበሩት ሁላ መን ሰነፈ ፊ ሀደል በዚህ ባብ ላይ የጻፈ ሁላ ማለት ነው እንዳለው ማለት ነው። ወተእዊላቱሁም እስቲ አንድ ምሳሌ ሊሰጣችሁ ነው። ወተእዊላቱሁም የእነሱ ማዞር ቱበይኑ ትገልጽለታለች። እንደውም እነሱ ሹባት ብለው አይደለም ያመጡት ማደናገሪያ ነው አይደል? እስቲ እንሂድ። ወተእዊላቱም የእነሱ ማዞር ቱበይኑ ታብራራለች፣ ትገልጻለች ሊመን ተደበረ አላስተነተናት አናሃ ፋሲዳ ያመጡት መረጃ ምንድ ነው? ውድቅ ብልሹ ውዳቂ መሆኑን ያሳያል። ሚንባቢ ተሕሪፍ ልከሊም ምክንያቱም ቃላትን ምን ማለት ነው? ማዞር ነው። ተሕሪፍ ማለት ማለት ነው ማዞር ነው። አልከሊም ቃላቶችን አመዋዲዒሂ ከትክክለኛው ቦታው ከተእዊሊሂም ምሳሌ እንዲህ ብለው ያዞራሉ። ቀውሉሁ አላህ ለነብዩ ምን ብሏቸዋል? ኢና ፈተሕና ለከ ፈትሐን ሙቢና ليغفر لك الله ما تقدم من ذنبك وما تأخر على በቃ አላህ ነው ያለው ኢና ፈተሕና ለከ ፈትሐን ሙቢና እኛ እኮ ግልጽ መከፈትን ከፍተንልሃል። ይሄ ምንድነው? የሁዴቢያ ስምምነት ነው። እሺ የፈትህ መካ አይደለም። አንዳንድ ሰዎች እንደዛ ነው የፈሰሩት። ይሄ ትክክል አለ የሁዴቢያ ስምምነት ነው ፈትህ ያስገኘው። ግልጽ ነው። ምክንያቱም እሱ መንደርደሪያ ስለነበረ ሊየግፊረ ለከ አላህ አላህ ይህንን ያደረገው ሊምርህ ነው አለ። አላህ ነው አርላ ያለው? አላህ ራሱ ምንድነው ያለው? ሊምርህ ነው ይህንን ያደረገው አለ። ማ ተቀደመ ሚን ዘንቢክ ያለፈውን ወንጀልህን ወማ ተአኸረ እንዲሁም ወደ ኋላ የቀረውን ወንጀልህን ሊምር ነው። ምን አሉ እነሱ? <laughs> ወላሂ በጣም እኮ ነው የሚያስቁት። በጣም ነው የሚገርሙት። እንዴት እንደሚያዞሩት ተመልከቱ። ምን አሉ? አልሙተቀዲም ያለፈውን ወንጀል ሊምር ነው ማለቱ ذنب آدم የነብዩ አይደለም የአደም ወንጀልን ነው። እሱን የአደምን ወንጀል ሊምር ነው እንዴ? ولا تزر وازرة وزر ولا تزر وازرة وزر أخرى እንዴ አንዱ የአንዱን ወንጀል እኮ ተሸካሚ አይደለም። የአደምን ወንጀል ሊምርህ ነው የበኒ አደምን ሁላ ወንጀል ማለት እንጂ እሳቸውማ ወንጀልማ እንዴ ነብዩ ነብዩ ወንጀል ይሰራሉ የለም ይሏል። ወልሙተአኺር አሉ ወደ ኋላውም እንግዲህ ዘገየውን ወንጀልህን ሲል ዘንቡ ኡመቲሂ የማን ወንጀል ነው አሉ የኡማ የኡማዎችን ወንጀል ሁላ ሊምርህ ነው ምክንያቱም ኡማዎችህ ከአንተ በኋላ ምን ስለሚሉ ስለሚቀሩ ብለው ይፈስራሉ። ወሃዳ ማዕሉሙን ቡጥላን ማብራሪ ማብራሪያ ያስፈልገው ግልጽ ምንም ማብራሪያ ያስፈልገውም። ይህ ባጢል መሆኑ ከንቱ መሆኑ ያመጡት ነገር የሚታወቅ ነው ይላል። ቃል አይደን በድጋሚ በንግግሩ እንዲህ አለ ወልጅምሁር አብዛኛው ዑለማዎች በሄዱበት አቋም አለዚነ የቁሉነ ቢጀዋዝ ሰጋኢር ታላላቅ ዑለማዎች በሄዱበት አቋም ትንንሽ ወንጀሎችን ምን ይላሉ አንቢያዎች ይሰራሉ እነሱ ላይ ይከሰታል ነው ሊከሰት ይችላል ግን ግን አሉ ልብ በሉ ማዕሱሙነ አብዛኛው ዑለማዎች የሄዱበትን ነው የሚነግራችሁ ኢነሁም ማዕሱሙን እነሱ ምንድናቸው ግን ጠብቅናቸው ሚነል ኢቅራሪ አለይሃ በእሷ ላይ ከማረጋገጥ በቃ እሱ ጥሩ ነው የሰራ ነው ስራ ወይም ሌላው ሲሰራ ሲያዩ ጥሩ ነው በቃ ምንም አይደለም ብለው እያረጋገጡ የሚያልፉት ነገር የላቸውም። ግልጽ ነው። አላህ ይመልሳቸዋል። ወሂነ ኢዚን በዚህ ጊዜ እንግዲህ ፈማ ወስፉሁም ኢላ ቢማ ፊሂ ከማሉሁም ወሂነ ኢዚን በዚህ ጊዜ ፈማ ወስፉሁም የእነሱ እኮ መገለጽ አይሆንም ኢላ ቢማ ፊሂ ከማሉሁም ምሉእነታቸው የሚያሳየው ነው። ስለተከሰተ ይሆናል አይሆንም። ተውበት ማድረጋቸውን እና በጸኑበት አቋም ላይ ነው ምንገልጻቸው። ግልጽ ነው። ፈኢነል አማል ቢልኸዋቲም ስራ በምንድ ነው? በመጨረሻ ነው ሊወሰን የሚችለው። ወቀውሉል ሙኻሊፍ የአንድ ተቃራኒ ንግግር የአንድ ተቃራኒ ተጻራሪ ንግግር የልዘም ያስይዛል የልዘም አለይ በሱ ላይ ይዛል ከውኑ ነቢይ አንድ ነቢይ መሆኑን ላ የቱቡ ኢለላህ የነዚህ ተቃራኒ የሆኑ ተጻራሪ የሆኑ ሰዎች ንግግር የልዘም ያስይዛል አለህ በሱ ላይ ከውኑ ነቢይ ነቢይ መሆኑን ላ የቱቡ ኢለላህ ወደ አላህ ተውበት አያደርግም የሚለው ኢንተሃ አበቃ ይላል አልመቅሱድ እዚህ ጋር እንግዲህ የታለመው ይልና ያብራራላቸዋል ከአሁን ወዲያ የሚጠቀልልላችሁን ነገር አሁን አብራራላችሁ አሁን እስካሁን የተማራችሁትን ሁላ ይሄ ነው በቃ የመጨረሻው ወዩምኪን ይላችኋል አይደል እሷን በደንብ ተከታተሉ ወዩምኪኑ ሼኹል እስላም ኢብኑ ተይሚያ ብለው ይላሉ ያስመቻል ተልኺሱ هذا الموضوع ይህንን መውዱዕ ምን ማለት ጭንቅ ሀሳቡን ማውጣት ይጻል ተልኺስ ማለት ማለት እጥን ምጥን አድርጎ ጭምቅ ሀሳቡን ማውጣት ማለት ፊማ የሊ እንደሚከተለው እንደሚከተለው ይላል ዒስመቱል አንቢያ የነቢያቶች ጥብቅነት አለይሂም ሰላቱ ወሰላም የአላህ ውዳሴና ሰላም በእነሱ ላይ ይሁንና ሚነሃ ከእሷ ውስጥ ማ ሁወ ሙጅማዕ አለይህ በእሱ ላይ ዑለማዎች ምን የሆኑበት ነው አንድ የሆኑበት አቋም ነው ልብ በሉ አንድ የሆኑበት አቋምን ልብ በሉ ሺ ቢዳየተን ወኒሃያ ከመጀመሪያው እስከ መጨረሻው ነቢያቶች ጥብቅ መሆናቸውን አንድ የሆኑበት አቋም አለ ወሚና ከሷት ማሁወ ሙፍተለፍ ፊሂ ቢዳየተን ላኒሃያ ሌላኛው ደግሞ በነቢያቶች ጥብቅነት ላይ ኺላፍ የተፈጠረ አለ የሀሳብ ልዩነት ፊ ቢዳያ ያው መጀመሪያ ላይ ሊከሰት ይችላል ማለት ወንጀል ምን ሊሉ ይችላሉ ሊሰሩ ይችላሉ። ላኒ ሀያ ግን እስከ መጨረሻ ምን አይሉም፣ በወንጀል ላይ አይቀጥሉም በሚለው ላይ ደግሞ ኺላፍ አለ። ወበያኑ ዛሊክ የዚህ ማብራሪያን ስናየው አጅመሩ እስቲ አንድ የሆኑበትን ደግሞ እኔ ምክንያቱም የአንድ የሆኑበትን ሰውየው የሚቃረን ከሆነ ይህ ሰውዬ ትልቅ ነው፣ ኢጅማአን ጥሷል ማለት ነው አይደል? ምክንያቱም ደሊላችን ከምንድን ነው የምንወስደው ብለናል። አልኪታብ ወሱና አልኢጅማ ወልቅያስ እነዚህ አራቱ ናቸው አይደል እንዴ አጅመዑ አንድ ሆኗል አላ ዒስመቲህም ነቢያቶች ጥብቅ በመሆናቸው ላይ ፊማ ዩኽቢሩና አንላህ ስለ አላህ ስለሚናገሩት ነገር ጥብቅ ናቸው ብሏል ማለትም ስለ አላህ የሚናገሩት እያንዳንዱ ነገር ምንድነው እዛ ውስጥ ምንም ስተት የለም ነው ግልጽ ነው ስለ አላህ የሚናገሩት ላይ ምንም ስተት የለም አይ የሆነ የቁርአን አንቀጽ ስታይ እዚህ ላይ እኮ ተሳስተው ሊሆን ይችላል ምናምን ብለህ የምትለው ነገር የለም። አላህ ስብሓን ወተዓላ እጅ አለው ያሉት ነብዩ ተሳስተው እንዳየው ምናምን የምትለው ነገር የለም። ግልጽ ነው። የውመል ቂያማ አላህ ይመጣል የሚለው ተሳስተው ለብቻ የምትለው ነገር የለም። ስለተናገሩት ነገር ሁላ ስለ ዲን አድርሱ በተባሉት ጥብቅ ናቸው። ወፊ ተብሊግ ሪሳለቲሂ ለሚያደርሱትም አምላካዊ መልእክትም ጥብቅ ናቸው። لأن هذه العصمة مكنيات من تبك النت هي التي يحصل بها نكوصام يحصل بها بسوام الجنينو مقصود الرسالة رسالة مقصود الرسالة والنبوة يا ملك تنجنتنا يا نبي النت جيبو تارجيت تزيغانو يرقاق قطول جيم اتشين دمويات واختلفوا في عصمتهم من المعاصي ወንጀል ወንጀል ላይ ጥብቅ ናቸው በሚለው ላይ ኺላፍ አላቸው። ወንጀል ምንም አይሰሩ ወይስ ይሰራሉ በሚለው ኺላፍ አለ። ቃለ ባዕዱሁም ከፊሎቹ ብሎ አሉ። ቃለ ባዕዱሁም ቢዕስመትህም ጠብቅ ናቸው አሉ። ሚና ከሷ ሙጥለቀን ልቅ በሆነ መልኩ በቃ ነብያቶች ምንም ምንም በፍጹም ወንጀል አይሰሩም አሉ። ከባኢራሃ ወሰጋኢራሃ ትንሹንም ይሆን ትልቁንም አሉ ለምን ሲባሉ ሊአነ መንሰበ ኑቡዋ ምክንያቱም የነብይነት ደረጃ አሉ ግልጽ ነው ያለው ደረጃ የጅሉ አመዋቅ አምዋቅዓቲሃ እሷ ከመከሰቷ ምን የሚል ነው ከፍ ያለ ነው ወንጀል በእነሱ ላይ መከሰት የማይችል ነው አሉ ወሙኻለፈት ላህ ተዓላ አላህንም መቃረን የሚባል ከነሱ አይከሰትም። አምደን ምን ሆኖ አውቁም ወሊአነና ወሊአነና ምክንያቱም እኛ ኦሚርና ታዘናል ቢተአሲቢህም እነሱን በመከተል ማንም በመከተል ነቢያቶችን በመከተል ወሊአነና ምክንያቱም እኛ ኡሚርና ታዘናል ቢተአስቢህም ነቢያቶችን በመከተል ወዛሊከ ይህ የሆነው ላየጁዙ አይበቃም ነቢያቶችን መከተል ወዛሊከ ይህ እኮ አሉ እነሱ ያመጡት ምክንያት ነው እሺ ወዛሊከ ይህ እኮ ላ አይበቃም ማ ውቁዕ ልማዕስየቲ ፊ አፍዓሊህም እነሱ እኮ በሚሰሩት ላይ ወንጀል ተከስቶማ አይሆንም እነሱን ተከተሉን ተብሎ እንዴት እናንተ ወንጀል ይሰራሉ ትሉናላችሁ እነሱን ታዲያ በቃ ወንጀልም ሲሰሩ ልንከተላቸው ነው ማለት ነው ምክንያቱም አላተከተሉ ስላለን አሉ ሊአነ ለአምረ ምክንያቱም ትእዛዙ ቢልእክትዳኢ ቢህም እነሱም በመከተል ላይ የልዘም ሚንሁ የልዘም ግድ ይላል ሚኑ ከሱ أن تكون أفعالهم كلها طاعة يلزم يا سيزال منو كسو أن تكون أفعالهم كلها طاعة الناس يسرت نجر كلا طاعة سلونا قد ላሉ እና ታዲያ እሺ ቁርአንና ሐዲስ ላይ ሰሩ ወንጀል የሚለው ምን ልትሉ ነው ሲባሉ በቃ እነሱ ዘንድ ተከስቷል ትንንሽ ወንጀልም ሰርቷል፣ ወንጀል ከነሱ መንጭቷል፣ ተገኝቷል ሲባሉ ምናሉ አሉ? ወተአወሉ ምን አዞሩት፣ ቀየሩት። አልአያት የቁርአን አንቀጾችን ወልአሐዲት ሐዲሶችን አልዋሪደት የተጠቀሱትን ቢኢትባት ሸይን አንዳች ነገርን በማጽደቅ ሚን ዛሊከ ከዚህ በማጽደቅ ዙሪያ ላይ የመጣውን አዞሩት። ቢኢትባቲ ማለት በማጽደቅ የመጣውን ምንም በማጽደቅ ነቢያቶች ምን ሰርተዋል ወንጀል ከነሱ ተከስቷል አዎ ግልጽ አለ ወንጀሎችን ሰርተዋል የሚለው ምን ይሉታል ያዞሩታል የቁርአንና የሐዲስን መረጃ የጸደቀው መረጃ የመጣበትን ግን የመጨረሻውን እንዴት እንደሚያመጣ ተመልከት وقال الجمهور አብዛኛው ለማዎች ብለዋል بجواز وقوع الصغائر منهم ከነሱ ትንንሽ ወንጀሎች ሊከሰቱ ይችላሉ። ይህን ደግሞ ከራሳችን አምጥተን የለጠፍንባቸው ሳይሆን ቢደሊል በምን ላይ ተንተርሰን ነው? በመረጃ ማ ወረደ ፊል ቁርአን ወልአኽባር በቁርአንና በሐዲስ እንደመጣው እኛ የአላህንና ስሙንና ባህሪያቶች ያጸደቅነው ኬት ስለመጣ ነው። ከአላህ ንግግር ከቁርአንና ከሐዲስ በመጣው መልኩ ነው። ላኪነውም ነገር ግን ላ ዩሲሩን አለይሃ በእሷ ላይ አይቀጥሉም ላ ዩሲሩን አለይ በእሷ ላይ አይቀጥሉም ፈየቱቡነ ሚና ከእሷ ተውበት ያደርጋሉ ወየርጂዑነ አንሃ ከእሷም ይመለሳሉ ከማ መረ እንዳለፈው ተፍሲሉ የእሱ ማብራሪያ የእሱ ማብራሪያ እንዳለፈል ፈየኩኑነ ይሆናሉ ማዕሱሚና ጥብቅ ሊሆኑ ይችላሉ ሚነል ኢስራሪ አለይሃ በወንጀሏ ላይ ከመቀጠል ገብቷችሁ ወንጀል ይከሰታል እነሱ ላይ ግን በእሷ ላይ ከመቀጠል ጥብቅ ናቸው ወየኩኑነ ወየኩኑ ይሆናል አልእክትዳኡ ቢሂም እነሱም መከተል እነዛ ምን ብለዋል እህ ታዲያ በቃ በወንጀልም ልንከተላቸው ነው ምናምን ብለው የደረግ ክርክር አምጥተው ነበር አይደል እንዴ ወየኩኑ ይሆናል አልእክቲዳ መከተል ቢሂም በእነሱ ላይ ፊት ተውበት ሚንሃ ተውበት ባደረጉት እንጂ በሰሩት አይደለም ይላል هذا وصلى الله على نبينا محمد وعلى اله وصحبه وسلم